بسم الله الحمد لله والصلاة والسلام على رسول الله صلى الله عليه وسلم اللهم علمنا ما ينفعنا وانفعنا بما علمتنا وزدنا علما اللهم اغفر لنا ولمشايخنا ولمن تعلم منا فبعد فيقول المصنف رحمه الله تبارك وتعالى قال ابن القيم رحمه الله ابن القيم على إلى الله جل بعد أن ذكر حجج الفريقين የሁለቱን ቡድኖች ሑጃዎች ወይም ማስረጃዎች ከጠቀሰ በኋላ የሁለቱን ቡድኖች የተባለው ከዑለማዎች ውስጥ ሰላት የተወሰው ይከፍራል ያሉ አሉ። ሌሎቹ ደግሞ አይ አይከፍርም ብለው ያሉ አሉ። እነዚህን ማለት ነው ትላንትና በዝርዝር እንዳለፈው እነዚህን የሁለቱንም ቡድኖች ከዑለማዎች ውስጥ ማለት ነው ያላቸውን ሑጃዎች ወይም ማስረጃዎች ከዘከረ በኋላ ምን ይላል ወኢዛ ካነ ልኢማኑ የዙሉ ቢዘዋል ዐመል ልቀልቢ ኢማን የዙሉ የሚወገድ ከሆነ ቢዘዋል ዐመል ልቀልቢ በቀልብ ስራ መወገድ የሚወገድ ከሆነ ይላል በቀልብ ስራ መወገድ የቀልብ ስራ ተወኩል፣ ኸውፍ፣ ረጃ ምናምን የምንላቸው ናቸው። አንድ ሰው አላህን የማይፈራ ከሆነ ወይም የማይከጅል ከሆነ ወይም በአላህ የማይመካ ከሆነ ኢማን እንደሌለው ግልጽ ነው። ወዐለላሂ ፈልየተወከል ሙእሚኑን على الله فتوكلوا إن كنتم مؤمنين ስለዚህም ወኢዛ ካነ ልኢማኑ የዙሉ ቢዘዋል ዓመል ቀልቢ ያለ ነው በቀልብ ስራ መወገድ ምክንያት ኢማን የሚወገድ እንደሆነ ይህንን ካረጋገጥን ፈገይሩ ሙስተንከሪን ኢንካር የሚደረግና አይሆንም ተብሎ የሚባል እኮ አይደለም አንየዙለ ቢዘዋል አዕظሚ አዕማል ልጀዋሪሕ አካላት ስራዎች ውስጥ አዕዘም ከሁሉም በላይ የሆነው በመወገዱ ሳቢያ ኢማን ይወገዳል ቢባል ምንም የሚወገድ ነገር የለውም ወገይሩ ሙስተንከር ነው ወላ ሲየማ በተለይ ኢዛ ካነ መልዙመን ሊዐደም መሐበት ልቀልብ የቀልብ መሐባ ባለመኖሩ ከዛ ተንተርሶ የመጣ ነገር ከሆነ إذا كان ملزوما لعدم محبة القلب وانقياده الذي هو ملزوم لعدم التصديق الجازم كما تقدم تقريره ከዚህ በፊት ተቅሪሩን እንዳሳለፍ ነው ይላሉ። እንቅያድም ባለመኖሩ የተነሳ ከሆነ ينقياد ويمبوثة مبالو هو سو ملزوم لعدم التصديق الجازم انقياد يتطبط مكنيات بمن هنا إلى قررت عليه هنا ونتنو بلو مكبل بعلم نورو سابيا فإنه سو قدايو يلزم من عدم طاعة القلب عدم طاعة الجوارح ከቀልብ ጣዓ አለመኖር የአካላት ጣዓ አለመኖርን ያመጣላል። የቀልብ ጣዓ አለመኖር ማለት ቀልቡ تصديق الجازم አለመያዙ ቁርጥ ያለ የሆነን እውነት ነው ብሎ ይህንን ዲን አለመቀበሉ በአካላት እንዳይሳብና እንዳይጎተት እንዳይሰራ ያደርገዋል ነው። إذ لو أطاع القلب እንግዲህ ይኸው ሲያከፍር ነው እኮ ቀይም ሰላት የማይሰግዱ ሰዎች ምን አለ إذ لو أطاع القلب قلبه بتاززنا وانقاد بيقوتت أطاعت الجوارح وانقادت أكالاتم بس قوتتهم نبرا انتهى كلامه رحمه الله وبعد بمكتل مالو شيخ سيمين ثاني كلتهم ዑለማ ጀማዓዎች ይከፍራልም ያሉት አይከፍርምም ያሉት ይከፍራል ያሉት ማስረጃቸውን በሰፊው አይከፍርምም ብለው ያሉት በጥቂቱ ማስረጃቸውን አይተናል። ሁለቱም ጀማዓዎች ታዲያ ሙጅሚዑና የተስማሙ ናቸው። አላ ቀትሊ ታሪክ ሶላት ታሪክ ሶላት ይገደላል በሚለው ላይ ኢጅማ አለ። ነገር ግን ለምንም ለምንድን ነው የሚገደለው ነው ኢማ ኩፍራን ወይ በኩፍር ነው የሚገደለው ከማ ሁወ ዛሂሩ ኑሱስ የማስረጃዎች ዛሂሩ እንደሚ ያስጨብጠው ጠንካራና ራጅሕ አድርገን ያለፍነው አቋም ላይ እንዳለው ማለት ወይማ ወይ ደግሞ የሚገደለው ሐደን በቅጣት ነው ከማ ሁወ ዛሂሩ ንሱስን ኡኽራ ሌላ ነሶች እንደሚጠቁሙት አላ ዐደሚ ኩፍሪሂ ያው አይከፍርም የሚል ሌላ ነስ ጠቆመ ተብሎ እንደተባለው ከተካሄደ وهذا الإجماع من الطائفتين ከሁለቱም የዑለማ ቡድኖች የተሰነዘረው ይህ ኢጅማዕ የዱሉ ይጠቁማል አላ ዑዘሚ ጀሪመቲ ታሪክ ሶላህ صلاة يتوسو يفتصمو يهون الجريمة وانجل طعن كباد مهون يعتيل وأنه لا محل له بين المسلمين بمسلم وشمهاكل من ما محل إلا أمنا بوتا إلا أمنا هيثو لعظم جرمه ك وانجلو تلك النت يتنسى نصال لفنال ك علموتوس بكفر يقدلال يوم يقدلو ما أنه ወልየል አምር ነው የስልጣን ባለቤት እንጂ ግለሰብ አይደለም መንግስት ማለት ነው ሙስሊም የሆነ መንግስት እርምጃ ይወስድበታል ማለት ነው እንደ ሸሪዓው ከሆነ በመጀመሪያዎቹ ትክክለኛ ብለው የረጀሑትና በሰፊው ማስረጃውን ያየንለት በሆነው ማስረጃ መሰረት የሚገደለው በኩፍሩ ነው ስለከፈረ ዲኑን ስለለቀቀ ሶላት ባለመስገዱ የዚህን ጊዜ አይከፈንም፣ አይሰገድበትም፣ አይታጠብም፣ በሙስሊሞች መቃብር አይቀበርም። የሆነ ቦታ ላይ ብቻ የእሱን ሽታውን ሙስሊሞች አዛ እንዳያደርጋቸው እንደሚቀበር ነው። በሁለተኛው የዑለማዎች አቋም ደግሞ ይገደላል አሉ። ሲገደል ግን ሙስሊም ነው ለጥፋቱ ነው የተገደለው እንጂ ልክ እንደዛ እኔ ምናምን ካፊር ስለሆነ አይደለም ይላል። የዚህን ጊዜ ታዲያ ምን ያደርጋሉ እነዚህ ዑለማዎች? ከገደሉት በኋላ ይከፍኑታል። እንዴትኛው ሙስሊም ያጥቡታል፣ ይከፍኑታል፣ ይሰግዱበታል፣ በሙስሊሞች መቃብር ይቀብሩታል። ይህ ነው የተለያየ የሚያደርጋቸው ማለት። ሁለቱም ግን ሁለቱም ጣይፋዎች ከዑለማዎች ታሪኩ ሶላህ ይገደላል ወይ? አንድም ያካለፈ የለም። የሚገደልበትን ምክንያት ነው የተለያዩት። አንዱ ኩፍር ነው ይላል፣ ሌላኛው ዑለሞች ደግሞ ምን ይላሉ? ለሐድ ነው ለቅጣት ነው እንጂ ኩፍር ደረጃ ደርሶ አክፍሮት አይደለም ብቻ ማስረጃው በሰፊው የተንጸባረቀውና ጠንካራ የሆነውን አሳልፈናል። ካፊር ነው የሚለው ነው ጠንካራ ፈአዕጀቡ አሉ እገረማለሁኝ ሊቀውም የተሃወኑነ ሀዘ ልዐስራ ቢሰላቲህም የቀውሚን ለሰዎች ይገረማለሁኝ የተሃወኑነ ችላ ባዮች የሆኑ ሰዎች هذا العصر በዚህ ዘመን بصلاتهم በሶላታቸው ችላ በሚሉ ሰዎች በጣም ነው የምገረመው وينشغلون ይጠመዳሉ بشهواتهم በተለያየ በሆነ ፍላጎቶቻቸው ያው አንዱ ኳስ ያህል አንዱ ምን ያህል አንዱ ቁጭ ብሎ ጫቱን እየቃመ ሌላውም እንደዛው ሁሉም በራሱ ብቻ በሻህዋው ገብቶ ከሶላት ይጠመዳሉ። የተሳቀሉና ክብድ ይላቸዋል። ዓመለን ስራ ይከብዳቸዋል። ላ የብሉጉ ሐድሁ ልአድና የእሱ የመጨረሻ ማለት ነው። ሐዱ የመጨረሻ ሐዱ የማይደርስ የሆነ ሰዓህ አንድ ሰዓት የማይደርስ የሆነ ምን ይከብዳቸዋል? አንድ ሰዓት እንደው የማይደርስ የሆነ ስራ ይከብዳቸዋል። አንድ ሰዓት የማይደርስ የሆነ ስራ ማለት ሶላቱ ማለት ወይምቡን ያሳልፋሉ አሳዓት ልከሲረቲ አሳዓት ልከሲረተ ብዙ የሆኑ ሰዓቶችን ያሳልፋሉ። አሳዓት ልከሲረተ ያሳልፋሉ። በምን ያሳልፋሉ? في أمور لا خير لهم فيها في أمور بنقرت لا خير لهم لأن سو خير لله فيها بزوس من خير لله سو نقر قبلوه آه، ترى أنا قرم أفل فل أفلا يظن أولئك انديا يالو سوي تاريا عاسبهم أنهم مبعوثون ليوم عظيم لتلقوا كان لقيامه وكان يميك سكسوا يمثلاتهم يوم يقوم الناس لرب العالمين سويش لعلمات قتال الله سبحانه وتعالى بم يقوم بذكر يم يتكسك فأي مسلاة من ديلا صلاة تون بذكر بصلاة تقلب فأي دين يسدنا وهاي ما نوتنو لشخص لا عند سوي الله يدع الصلاة مع يسر عملها سراوابت عم يقلل لك مهونوغا صلاة من ميتوزو من أين الدين يالله ሶላት በጣም ቀላል የሆነ ዒባዳ ከመሆኑ ጋር ወቂለቲ ማ ቱሽጊሉ ሚን ወቅትን ወቂለቲ ከማነሱም ጋር ማ ቱሽጊሉ የምትወስደው ወይም የምትጠምደው ማለት ነው። من وقت ከወቅት የአንድን ሰው ወቅት የምትጋራውና ወቅቱን የምትይዝበት በጣም ጥቂት ነው። ጥቂት ደቂቃዎች ወከስረት ሰዋቢሃ ደግሞ ከሰዋቧ መብዛትም ጋር ወዒظሚ መሳሊሒሃ ተጠቀሞቿም من منزاسقة ومنافعها يا وتكم وتشام على على القلب قلب له والبدن بسو النسل والفرد بقل سبل والجماعة بهبرة سبل يا اللوي هو كله تكم كما نرجع صلاة من يسوسون من أين الدين يا اللو والقول والعمل والقول بنقدر عندنا نعم، والعمل بصرا وهي عون للمرء على عمله كما كان رسول كما كان رسول الله صلى الله عليه وسلم إذا أهمه أمر قام إلى الصلاة وهي عون للمرء እቺ ሰላት ማለት ለአንድ ሰው አውን ነች፣ እርዳታ ነች። አላ አመሊሂ በስራው ላይ በስራው ላይ ትረዳዋለች ማለት ታግዘዋለች። ከማ ካነ ረሱሉላህ ሰለላሁ ዐለይሂ ወሰለም ኢዛ አህመሁ አምሩን ረሱሉ ሰለላሁ ዐለይሂ ወሰለም እንደነበሩት የሆነ ነገር ሲያሳስባቸው ቃመ ኢለ ሰላህ ወደ ሶላት ነበረ የሚቆሙት የአን አላህ የቁል አላህ ስብሓንሁ ወተዓላ ስለሚል ወስተዒኑ ታገዙ ቢሰብሪ ወሰላህ ቢሰብሪ በትዕግስትና ወሰላቲ በሰላት ብሎ ስለሚል አዩ ዲንን የትኛው ዲን ነው ሊሸክሲን ለአንድ ሰው ያለው የደዑ ሰላተ ሰላትን የሚተው የሆነ وهي التي جاء الوعيد في كتاب الله እሷ ማለት እኮ በአላህ ስብሓንሁ ወተዓላ ኪታብ ውስጥ የእሷ የመተዋ ዛቻ የመጣባት የሆነች ነች ወፊ ሱነት ረሱልላህ በነቢዩም ዓለይሂ ሰላቱ ወሰላም ሱና ሊመን ተሃወነ ቢሃ ለተሳነፈባት አው ተጋፈለ አንሃ ወይም ከሷ ለተዘናጋ ሰው ትልቅ ዛቻን ቁርአን ሐዲስ ውስጥ የመጣላት የሆነች ነች። ቃል አላሁ ተዓላ አላሁ ስብሓን ወተዓላ ብሏል ፈኸለፈ ሚን ባዕድህም ከነቢያቱ ከደጋጉ ሰዎች በኋላ ትኮች ተተኩ ይላል ፈኸለፈ ማለት ተተካ ሚን ባዕድህም ከነሱ በኋላ ሚን ባዕድህም የሚለው ስለ አንቢያዎች መጀመሪያ ቀደም ብሎ አውርቶ ነበር ሱረቱ መርየም ውስጥ ከነሱ በኋላ ትኮች ተተኩ ይላል የአላህ ቃል ማለት ኸልፉን ትኮች ተተኩ እነዛ ትኮች ደግሞ አዲስ የመጡት ትኮች ምን አደረጉ አባዑ ሰላህ ሰላትን አበላሹ ወተበዑ ሸህዋት ስሜታቸውንም ተከተሉ ፈሰውፈ የልቀውነ ገያ ፈሰውፈ ወደፊት አኸራ ላይ የልቀውነ ገያ ጥፋትን ይገናኛሉ አለ አላህ ኢላ ምን ታበ የተመለሰ ሲቀር ወአመነ ያመነና ወዓሚለ ሳሊሓ መልካምን ስራ የሰራ ሲቀር وهذه الآية الكريمة እቺ ክቡሪት አያ ظاهرة ግልጽ ነች ፊ አነ መን አዳዕ ሰላህ ሰላትን ያበላሸ የሆነ ሰው ወተበዐ ሸሃዋት ስሜቱንም የተከተለ ሰው በመሆኑ ላይ ፈለይሰ ቢሙእሚን ሙእሚን ያልሆነ በመሆኑ ላይ በግልጽ የተናገረች ነች ሊአነ አላህ የቁል አላህ ስብሓንሁ ወተዓላ ስለሚል ኢላ መን ታበ ወአመነ የተመለሰ ሰው ሲቀር ያመነም ስለሚል ወቃለ ጀለ ዚክሩሁ የእሱ ትውሳቱ አላህ የላቀ የሆነው ማለት ነው። ትውሳቱ የላቀ አላህ ነው። አላህ ስብሓነሁ ወተዓላ እንዲህ ይላል ፈወይሉ ሊልሙሰሊን ለሰጋጆች ወየሁላቸው አለዚነ ሁም አን ሰላቲህም ሳሁን እነዛ ከስግደታቸው ዝንጉ የሆኑ ይላል። وأخبر النبي صلى الله عليه وسلم نبي صلى الله عليه وسلم نقرأ أن من لم يحافظ على هذه الصلوات بالنزي صلاة الشلي يالتتبابك سو فليس له نور لس اللوم ولا برهان نصر الجم اللوم ولا نجاة يوم القيامة نجام اللوم وجام على النوكو يلوم يقيامة كان نصام يوطبت من قد اللوم قيامة ويحشر يكفت كسال መዓ አኢመቲል ኩፍሪ ከኩፍር መሪዎች ጋር ይሰባሰባል የቅያማ ቀን ተቀስቅሶ ማለት ነው ከቀብሩ ከማን ጋር ነው የሚቀሰቀሰው እና የሚሰበሰበው ዩሕሸር ማለት ይሰባሰባል ተቀስቅሶ ከሞተበት ይሰበሰባል ከማን ጋር ማዓ አኢመት ልኩፍሪ ከኩፍር አኢማዎች የኩፍር ዋና ዋና ጭንቅላት መሪዎች ማለት ነው ማዓ ፊርዓውና ከፊርዓውን ጋር ወሃማነ ከሃማን ወቃሩና ከቃሩና ወኡበይ ብን ኸለፊ ከኡበይ ብን ኸለፍ ጋር ነዑዙ ቢላህ አዩ ዲንን የትኛው ዲን ያለው ሊሸክሲን ለአንድ ሰው የደዑ ሰላተ ሰላትን የሚተው ወህወ ዩእሚኑ ቢሀዘ ልወዒድ በዚህ ዛቻ እያመነ አላ መን ضيعها ሰላትን ያበላሻት ሰው ይሄ ዛቻ አለበት ማለትን እያመነ ሰላት የምትሰው የሚተው ሰው ምን የትኛው ዲን ያለው ወገፈለ ዐንሃ ከዚህ እያወቀ ማለት ነው ከሶላቱ ይህንን ዛቻ እያወቀ ከሶላቱ ችላ የሚል ሰው የትኛው ዲን ነው ያለው? ከይፈ ዩምኪኑ ሊሸኽሲን ለአንድ ሰው እንዴት ነው የሚመቸው? አን የቁለ አነ አሽሀዱ አን ላ ኢላሃ ኢላላህ ወአነ ሙሐመደን ረሱሉላህ ወሁወ ላ ዩቂሙ ሰላህ እኔ ከአላህ ውጪ በእውነት የሚመለክ የሆነ አምላክ እንደሌለ መሰክራለሁ፣ ሙሐመድም የአላህ መልክተኛ መሆናቸውን እመሰክራለሁ ብሎ ካለ በኋላ ሰላትን አለመቋቋም እንዴት ነው የሚሆነው? እንዴት ነው አብሮ የሚሄደው? አው بعض الناس አንዳንዱ ሰው የተዓለል ምክንያት ያደርጋል ويقول انا مسلم እኔ እኮ ሙስሊም ነኝ ይላል አና አሽሀዱ አን ላ ኢላሃ ኢላላህ እኔ ከአላህ ውጭ በእውነት የሚመለክ የሆነ አምላክ አለመኖሩን እመሰክራለሁ ወአነ ሙሐመደን ረሱሉላህ ሙሐመድም የአላህ መልክተኛ መሆናቸውን እመሰክራለሁ ብሎ እንደ ምክንያት እችን ያቀርባል فنقول له أن لو علمنا ملوس إن هذا لا يكفيك عند الله يهيك الله زند أيكك مهم لا إله إلا الله ما شكر نبر منام إيه بتشاي بكهم إن هذا لا يكفيك عند الله حتى تستسلم لله الله سبحانه وتعالى إجس كم تسقنا وتنقاد لشريعته الله شريعة اسكن التقوى درس فإن الإيمان ما وقر في القلب وصدقته الأعمال ኢማን ብሎ ማለት እኮ ማወቀረ ወቀረ ፊል ቀልቢ ቀልብ ላይ ወድቆ ቀልብ ላይ ጸንቶ ሲያበቃ ወሰደቀችሁ አዕማል ስራዎች ያረጋገጡት ሲሆን ነው። ፈተርኩ ሰላቲ ሰላት መተው ሪደቱን አኒል ልእስላም ከእስልምና መመለስ ነው መክፈር ነው። ወኩፍሩን ቢላህ በአላህ ስብሓነሁ ወተዓላ መካድ ነው። ሪዳ ማለት መመለስ ያው ሙርተድ ይባላል። አንድ ሰው ከነበረበት ከዲን ኢስላም ሲወጣ ሙርተድ ይባላል። والردة عن الإسلام كاسلمنا من ملسنا موضات لها أحكام في الدنيا وأحكام في الآخرة بدنيا يراسي هنا أحكام الله وآخرة من دزه أحكام وتشالته أما أحكام الدنيا የዱንያው አህካሞች ፈኢነል ሙርተደ ሙርተድ የሆነ ሰው ከዲኑ የወጣ ሰው ማለት ነው። ለምሳሌ አንድ ሰው ሙስሊም ነበረ፣ ክርስቲያን ሆነ፣ ሙስሊም ነበረ፣ ይሁዳ ሆነ፣ ሙስሊም ነበረ፣ ሙሽሪክ ሆነ፣ ሙስሊም ነበረ፣ ሶላት ተወ ልንል ነው። يزيه أحكام الدنيا له الدنيا أحكامه فإن المرتد أنا شو ينفسخ نكاحه من زوجته كبالبيته نكاحه يفرسال وتحل لغيره لليلة وصول المتبك على التي كسو قال لك نجر أخذت مسألة ويكون يهون على استمتاعه بها بس فامتاكمو بالبيت نشبلو متكاكم ومتكاكم استمتاعا متقاكم نم يهونو بي مرأس من أجنبية منه تسو أجنبية بهون اكتسيت عند متقاكم نم يهونو عادم الله ثلاثا لا تحل ذبيحته ولا صيده السو يعردو يهونو أي بك أم أي بك مسلم سلاله ولا صيده السو يعدنو ما أي بك أم سوستن لا يكون وليا على أحد من أبنائه أو بناته ከልጆቹም ይሁን ከሴት ልጆቹ አብና ሲባል ወንድንም በና ሲባል ደግሞ <clears throat> ሴት ልጆች ነው። ለማንም ወልይ ሆኖ መቅረብ አይችልም። فلو زوج أحدا من بناته وهو لا يصلي የማይሰግድ ሆኖ ማለት ነው ከልጆቹ አንዱን ቢድር እንደ ወልይ ሆኖ فهو لا يصلي فنكاحه غير صحيح። ኒካሁ ትክክል አይደለም። ወልይ መሆን አይችልም እሱ አራተኛ አልሙርተዱ ላ ዩቀሩ አላ ሪደቲሂ ሙርተድ የሆነ ሰው በሪዳው ላይ ኢቅራር ወይም ማረጋገጥ የለም ነቢያችን አለይሂ ሰላቱ ወሰላም ሙርተድ የሆነው ሰው ሁክሙ ከመሰረታዊ ከሆነው ካፊር እንደሚለይ ነው የተናገሩት ለዚህ ነው መን በደለ ዲነሁ ፈቅቱሉህ ለምን ይሄ ማዕናው ምን ማለት ነው? እኔ ይሄን እንዲን አይቼው ነበረ፣ ቆሻሻ ዲን ነው፣ መጥፎ ዲን ነው እንደማለት ነው። አንድ ሰው እዚህ ዲን ውስጥ ገብቶ ከእንደገና መውጣት። ስለዚህ ከዚህ መሬት ማራቅ ነው፣ እሱን ቆሻሻ ነው መጥረግ ነው። المرتد لا يقر على ردته በሪዳው ላይ ምን አይደረግም። ሙርተድ የሆነ ሰው لا يقر እቅራር አይደረግም ማለት ማረጋገጫ አይሰጡትም። በሊደውለ بل يجب ይልቁኑ ግድ ነው قتله እሱን መግደል ኢዘ እስተመራ አለይሃ በዛ ላይ በሊደው ላይ ከቀጠለበት ለዚህ ነው እንግዲህ ዑለማዎቹ ሰላት ሲተው አንድ ሰው ስገድ ይባላል እንዲህ ካለ ካሽር ነው ይገደላል ያሉት ማለት ስንት ነጥብ አየን አራት አምስተኛ لا يغسل ራሱ ቢሞት ወይም ደግሞ ተገድሎ ማለት ነው በሙስሊም አሚር ነው ይሄ የሚሆነው መቼም በግለሰብ እንዳልሆነ ከዚህ በፊትም አይተናል ተገድሎ ሞተ ወይም ደግሞ ራሱ ሞተ በዛው ሰላት በማይሰግድበት ሁኔታ ሞተ እንደዚህ ሲሆን ላዩ ይغسሉ ሰውነቱን አይታጠብም ልክ ጀናዛ እንደሚታጠበው የሙስሊም ጀናዛ እንደሚታጠበው አይታጠብም ሰዎች ሙስሊሞች አያጥቡትም አሉ ላ ይغسሉ አይታጠብም ራሱ መቼም የትኛውም ጀናዛ ራሱ ራሱን አያጥብም። ላ ዩገሰል ሰው አያጥበውም ማለት ነው። ሊአነሁ ላ ልማ ውሃ አያጸዳውምና ወሁወ ካፊሩን እሱ ካፊር ነውና ውሃ አያጸዳውም፣ ስለዚህ አይታጠብም። ሌላው ደግሞ ስንት ላይ ደረሰ? ስድስተኛ ነው። ላዩሰላ አለይህ አይሰገድበትም سبي وزمنه ما يسجد من اللي سر له لا يصلى عليه ما يسجد بس سبعتني لا يستغفر له استغفار أي درجة لكم استغفار ما لك اللهم اغفر له أي وأيبال ما روى أيبال ما ولا يدعى له بالرحمة بإذنة دعاء الدرج لكم الله يرحمه أي أيبال الله إذن الله تبرو دعاء الدرج ماشي سمنتنيا لا يدفن مع المسلمين كمسلم وتشجع أي كبر منه እሺ ዘጠነኛ ላ ዩረሱ አይወረስም በል የኩን ማሉሁ ፊ በይቲ አልማል ገንዘቡ ይሰበሰብና የሙስሊሞች ግምጃ ቤት ነው የሚገባው እንጂ ምን አይደረግም ልጆቹን ውረሱ አይባሉም ምን ስለሚል ሐዲስ ላይ ላ የሪቱ ልሙስሊሙ ልካፊራ ወለልካፊሩ ልሙስሊመ ሙስሊም ካፊርን ካፊር ሙስሊምን አይወርስም የሚል ሐዲስ አለ ከዚህ በመነሳት እሱ አሁን ከፍሯል። ልጆቹ እሱን መውረስ አይችሉም። ይሄ ሰላት የተወሰው ልጆቹ እሱን መውረስ ስለማይችሉ አጠቃላይ ትንሽም ይሁን ትልቅ ገንዘቡን ሰብስበን የት ነው የምናስገባው? በይተልማ እንጂ እነሱ አይወርሱም ካፊር ስለሆነ። አማ አሕካሙል አኺራ አሁን እንግዲህ ዘጠኝ የሆኑ ነገሮች እዚህ ዱንያ ላይ በዚህ አይነት አረፉበት ማለት ነው። እዚህ والله أعلم ጨርሰውታል። أما أحكام الآخرة يا آخرة أحكام وكي دموا الله فإن من مات على الردة من مات وهو لا يصلي أه، بردة يموت أه، ما يسجلسي هون يموتى إلى فإنه يحرم دخول الجنة جنة مقوات يكلك العلو ويدخل النار ساتن من قبل خالدا زوتاري سيهون فيها بسوس أبدا زلعلمون نعوذ بالله وإنه سكو لا يجوز لأحد لأن صاحبك منكم كان توس إذا مات له أحد لا يصلي يما يسجد عند كبير السبو بموت لا يجوز له أن يقدمه إلى المسلمين ወደ ሙስሊሞች ሊያመጣው ليصلوا عليه ليسجدوا ሊሰግዱበት ዘመዴ ነው ወንድሜ ነው ብሎ ጎትቶ ይዞ መምጣት የለበትም ማለት የማይሰግድ ከሆነ አያምጣው በዛው ሌላ ቦታ እዛው ይቅበሩት ማለት ነው ወባናለ የማይሰግድ ሰው ሙስሊም ነው ተብሎ መስጊድ መመጣት የለበትም እሱ በእግሩ ያልመጣበትን መስጊድ አንተ በቃሪ ይዘህ ለምን ታመጣዋለህ ወኢነሁ ሊአሐድን منكم። ከእናንተ ውስጥ ለአንዱም አይበቃም ማለት إذا مات له أحد አንድ ሰው ከሞተበት ላይ ዩሰሊ የማይሰግድ የሆነ አንድ ሰው ከሞተበት ላይ ለሁ አይበቃለትም أن يقدمه إلى ወደ ሙስሊሞች ማምጣት ሊዩሰሉ አለይህ ይህ ሚን አልግሽ ሙስሊሞችን ማጭበርበር ነው መሸነ ፈለይሰ ሚን እንደዚህ የሚያደርገው ሰው ወንጀል ላይ ነው እየወደቀ ያለው ማለት ነው አድራጊው ራሱ እሱ ራሱ ከአላህ ፊት እንደው ገና ሞቶ እንደዚህ ሰውዬ ተጎትቶ የሚመጣበትን ቀንና ምላሱ ተሳስሮ እጅግሩ ተይዞ ሰዎች ስለሱ የሚያብሩበትና ስለሱ የሚናገሩበት ቀን ገና ይመጣል። ይሄ እንደዚህ ያደረገ የራሱን ራሱ አቂባ አለማወቅ ነው። ወኢነመ ልዋጅቡ አለይህ በሱ ላይ ግድ የሚለው ይሄ ቤት ዘመድ የተባለ ማለት ነው። አን ዩኽሪጀ ብሂ አን የኽሩጀ ብሂ ወንድም አይዋ أن يخرج به يزوخ لي وطعنا بس بعيدا روق روق يزوخ لي وطعنا ثم كذا آه، يحفر له آه، ثم كذا يحفر له يقفر له حفرة قفار وين قدوادا يدفنه فيها الصون الزوز يملك ربة قفار يقفر لنا زي كبره لأن كفر المرتد عن الإسلام كأسلمنا مرتد هنا سو كفر አሸዱ ሚን ኩፍር ልየሁዲ ወነሳራ ከየሁዶችና ከነሳሮቹ ኩፍር የባሰ ነው ይላል። ወልዕያዙ ቢላህ አላህ ፈተቁ ላህ አላህን ፍሩ። ወሓፊጡ ዓላ ሰላዋቲኩም በሰላቶቻችሁ ላይ በርቱ፣ ተጠባበቁ። ፈማዛ የብቃ ሚን ዲኒኩም እኛ ዞሮ ዞሮ እንግዲህ ይኸውላችሁ አንድ ጀናዛ በመጣ ቁጥር ይሄ ይሄ መስጊድ ነው የሙስሊሞች ቤት ነው ሙስሊሞች ናቸው የሚመጡት። ስለዚህ በመጣ ቁጥር ምን አይባልም ማለት ነው ይሰግዳል አይሰግድም ወይ ብለን እኛ ምርመራ አለ ይሄ ነገር ግን አለመስገዱ ከታወቀ አለመስገዱ ከታወቀ ደረሰንም አይሰግድም ይሄ ሰው እዚህ እኔ ሰላሳ ዓመት ስኖር ይላል አንዱ ይህን ሰው ፍጹም አይቼው አላውቅም። አንድም ቀን ሰላት ሲሰግድ አይቼውም አላውቅም። አይሰግድም ደግሞ ብሎ መሰከረ። ሌላውም ሰው እንደዛ መሰከረ። የዚህ ጊዜ ምንድን ነው የምናደርገው? የመሰከሩትን ሰዎች ዞር በሉ እናንተ ውሸታሞች ናቸው ብለን ገፍትረን ነው የምናባረው ወይስ እሱን እሱን ነው የምንሰማው ወይስ እነሱን ከተባለ የሚሰግዱትን ሰዎች ነው እኛ የምንሰማው። የዚህ ጊዜ የምናደርገዋለን ቀጥታ ከመስጊድ መውጣት ራሱ ካወቅ ነው ማለት ነው። የሚያውቀው ሰው ደግሞ ይዞ መምጣቱ ለሱ ምንድነው ሐራም ነው። ሐራም ሚከባኢር ይዘናል። ሰውን ማታለል ስለሆነ ነው። ደግሞ የሚያታልለው በምን ጉዳይ ነው? በዲን ጉዳይ ነው። ስለዚህም አስፈላጊ አይደለም። ሰዎች ብዙ ጊዜ የሚፈተኑ የራሱ ሰው ሲሆን የሌላ ሰው ሲሆንማ ሁሉም ነብር ይሆናል። የሌላ ሰው ሲሆን ይውጣልኝ እንሰግድበትም ይላል። የራሱ ወንድም ሲሆን የራሱ አባት ሲሆን ነው ፈተናው። የራሱ ዘር፣ የራሱ ጎሳ፣ የራሱ ብሔር፣ የራሱ ምን ሲሆን ፈተና። ታዲያ ዲን ሲባል ለሌላው ሌላ ለዚህኛው ሁለት ካርታ አይደለም፣ መጫወቻ አይደለም። ዲን ለሁሉም አንድ ነው ማለት ነው። ወላ ወንድምህ ሆነ ወላ ጠላትህ ሆነ ያው ነው በቃ ሁክሙ አይቀየርም። የማይሰግድ ከሆነ ያኛው አይሰግድበትም፣ ወንድምህ አይሰግድበትም። ሁለቱም ካጥር فاتقوا الله አላህን ፍሩ ወሐፊዙ አላ ሰለዋቲኩም በሰሎቶቻችሁ ላይ ተጠባበቁ ፈማዛ የብቃ ሚን ዲንኩም ከዲናችሁ ምንድን ነው የሚቀረው ኢዛ ضየዕቱሙሃ ሰላትን የምትተዉ ከሆነ ያው እንግዲህ ሰላት የምታበላሹ ከሆነ ምንድን ነው ያላችሁ ምንድን ነው ዲን ብላችሁ የያዛችሁት ነው የትኛውን ዲን ነው የያዛችሁት إن آخر ما تفقدون من دينكم الصلاة نبياتنا عليه الصلاة والسلام عند زبل عليهم ኢነ አኺረ ማ ተፍቂዱን መጨረሻ የምታጡት ነገር ሚን ዲኒኩም ከዲናችሁ አሰላ ሰላትን ነው ብለዋል እንደ ሁሉ ነገር ጠፍቶ ጠፍቶ ምንድን ነው የሚቀረው ነው ያሉት ነቢ ስላ ሰላት ከዲን የሚጠፋ የመጨረሻ ነገር ሰላት ነው የሚለው ሰላቱ እስከጠፋ ሰላቱ እስከጠፋ ምን ዲን አለ ሰላት የማይሰግድ ሰው በምንድን ነው አላህ ምን ግራ የሚገባው እኮ እሱ قال الإمام أحمد رحمه الله الإمام أحمد قال كل شيء ذهب آخره لم يبق منه شيء النبي صلى الله عليه وسلم إن آخر ما تفقدون من دينكم الصلاة ما جرشا كدينك مستطفن كالصلاة الله لذان الإمام أحمد بن أبو ما جرشا ونجر كتخفى عند نجر منو الله كل شيء ذهب آخره كل من نجر آخر يهيد نجر ما جرشا يهيد نجر لم يبق منه شيء فسمن من يجر نجر الله الفصل السابع سبعتنيو كفل شروط الصلاة صلاة صلاة مصفر كتشاور شروط الصلاة هي صلاة كتش ما يتوقف عليه صحة الصلاة أما النت بس لي የተቆመ የሚሆንበት ጉዳይ ነው ما يتوقف عليه آه، صحة الصلاة ማለት የሰላቱ ጤናማነት በዛ ላይ የሚወሰንበት ማለት ነው። በሱ ላይ የሚቆምበት ማለት በሱ ላይ የሚወሰንበት ነው። በቃ እሱ ካለ ሰላቱ ጤናማ እንደሚሆን ይታሰባል። እሱ ከሌለ ግን ሰላቱ ባጢል ነው እና የተወቀፉ ዐለይህ ስሐቱ ሰላ ሊአነ ሸርጠ ፊ ሉገቲ ሸርጥ ማለት በቋንቋ ደረጃ አልዓላማ ምልክት ማለት ነው። ቁርአን ላይ አላህ ተጠቅሞበታል። ይህን ሸርጥ የሚለውን ምልክት ነው የሚለው ከማ ቃል አላህ ተዓላ አላህ እንዳለው ፈሀል የንዙሩነ ኢለ ሰዓተ አን ተእትየሁም በውተ ይጠባበቃሉን እንዲህ አለ ሰዓቲቷን እንጂ ቅያማን እንጂ አን ተእትየሁም በግተተን ወደ እነሱ በድንገት መምጣቷል ፈቀድ ጃአ አሽራጡሃ በእርግጥም መጥቷል አሽራጡሃ አላማቱሃ ምልክቶቿ አሽራጡ ሰዓ ስንል ምን ማለት ነው علامات الساعة ማለት ነው የቂያማ ምልክቶች ማለት ነው والشرط شرط ሲባል في اصطلاح أهل الأصول በኡሱልዮች اصطلاح ውስጥ ደንብ መሰረት ما يلزم من عدمه العدم ولا يلزم من وجوده الوجود ما يلزم የሚያስይዝ ነገር ነው من عدمه ከሱ አለመኖር العدم አለመኖርን የሚያስከትል የሚያስይዝ ነው ይላል ለምሳሌ ውዱእ የሶላት ምንድን ነው? መስፈርት ነው አይደለ? ሸርጥ ነው። ውዱእ ከሌለው ሶላት አለ? ውዱእ አላደረገም አንድ ሰው ሰላት ሰገደ፣ ሶላት አለ? የለውም። ምን ስለሚል ይኸው መስፈርት ማለት ማየልዘሙ ሚን ዐደሚሂ አልዐደም ከሱ አለመኖር አለመኖርን ያመጣላል። የመስፈርቱ አለመኖር መስፈርት የተደረገለትን ነገር እንደሌለ አድርጎታል። ቢኖርም እንኳ ብናደርገውም እንኳ በዛሂሩ የለም ነው የሚባለው በሑክም ደረጃ። መስፈርት ግልጽ ነው አይደል? መስፈርት ማለት አንድ ነገር ውስጥ ሳንገባ በፊት ያለ ቅድመ ደንብ ነው። ቅድመ ደንብ ለምሳሌ የሆነ መስሪያ ቤት መቅጠር ይፈልጋል። ከዛ በኋላ ይህንን ይህንን ያሟላ የሚለው ነገር ምንድነው የሚሆነው? እዛ መስሪያ ቤት ደጃፍ ሳትደርስ በፊት ማሟላት ያለብህ አይደለ? እዛ ሳትደርስ በፊት ማሟላት ያለብህ ሳያሟላ ይዞ ቢወጣ ምንድነው የሚሆነው? ይመለስ መርዱድ። ልክ እንደዚሁ ሰላቱም እንደዚሁ መስፈርት አለው። መስፈርቶቹ ሳይሟሉ ሰላት ከገባ አንድ ሰው ሰላቱ ይመለስ ላቡት ወላ የልዘሙ አለ ሚን ውጁዲህ ልውጁድ ከመገኘቱ ደግሞ መገኘት አያስይዝም። የመስፈርት መገኘት መገኘትን አያስይዝም። የዛ መስፈርት የተደረገለትን ነገር መገኘት አያስይዝም። ለምሳሌ አንድ ሰው ሰላት ሰገደና ማነው ውዱእ አደረገና ሰላት ሰገደ ማለት እንችላለን። መስፈርቱ አለመገኘቱ አለመገኘትን ያመጣል። መስፈርቱ መገኘቱ ግን መገኘትን ሙሉ ለሙሉ አይጠቁምም። ገባናል? ገና ጭማሪ ነገር ያስፈልጋል ማለት ገና አዎ ጭማሪ ተግባር ያስፈልጋል። ምን እንትን እንዳለው አሁን ቅድም እንዳለው ምሳሌ ብንወስድ ማለት ነው እንደዚህ እንደዚህ እንደዚህ ያለ መስፈርት ያለው ሰው ብሎ ያወጣል። መስፈርት ያላቸው ሰዎች ብዙ ናቸው፣ ያንን የሚያሟሉ ማለት ነው። ነገር ግን አልሄዱም እዛ ገቡ እንዴ እዛ መስሪያ ቤቱ ገቡ እነዚህ ሰዎች አልገቡም ገባናል መስፈርት መኖሩ ብቻ ምን አይባልም ያንን መስፈርት የተደረገለትን ነገር ተተግብሯል አያስብልም ማለት መስፈርት አለመኖሩ ግን አለመኖሩ ግን ያንን ነገር ቢያደርገው እንኳ ያው እንደሌለም። በቃ ይሄ ነው መስፈርት ማለት አሸርጡ ላወል የመጀመሪያው መስፈርት ወይም ደግሞ የመጀመሪያው ቅድሚያ ሊሟላ የሚገባ ነገር ማለት ነው ድኹሉ ልወቅቲ የወቅት መግባት ነው ለሶላት የመጀመሪያው መስፈርት ይሄ ነው ወሁወ አሀሙሃ ይሄ ሶላት ወቅት መግባት የሚባለው አሳሳቢው መስፈርት ነው ይላል ولهذا ለዚህ ነው يسقط كثير من الواجبات ብዙ ዋጅብ ነገሮች እኮ ይወድቃሉ። ሙራዓተን ሊወቅቲ ለወቅት ሲባል ለወቅት ሲባል ብዙ ዋጅብ ነገሮች ይወድቃሉ። وهذا التعبير دخول الوقت የሚለው አገላለጽ هذا التعبير ማለት ይህ አገላለጽ ምን የሚለው دخول الوقت የሚለው አገላለጽ አصح በጣም ጤነኛ የሆነ ነው من ወቅት دخول الوقت የሚለው الوقت بلن بچا وقت كاملو بچا دخول الوقت ميلو يوقت مقبات ميلو أقلالك إيش شالالال لأن الصلاة صلاة تصيح بعد الوقت كوقت بوحالا سنمتفن للعذر لعذر قبتين لعذر آه، كوقت بوحالا سنمتفن لذي وقت كاملو يلك دخول الوقت الشال كما لو نام أو نسي كما የመሰለን ነገርን የመሰለ ለውናመ ተኝቶ አውነፊያ ወይ ረስቶ የመሰለ አሁን ሰውየው በተኛበት በእንቅልፍ ያመልጣው ተፍሪጥ ከሌለ ወንጀለኛ አይደለም ነው የምንለው። ተፍሪጥ እንዴት ነው? ለተለያየ ነገር ቀጥሮ ነው። ሞባይሉን ቀጥሮ ይተኛል። ለሰላት ሲሆን የእሱ ሞባይል አይሰራ የመሳሰል ይሄ ምንድን ነው? ተፍሪጥ ነው። ተፍሪጥ ነው፣ ማጓደል ነው ማለት ማጓደሉ የዚህ ማጓደል ካለ በእንቅልፍ ነው ያመለጠኝ የሚለው ስህተት ነው የሚሆነው፣ ወንጀለኛ ነው የሚሆነው። ገባናል? ወንጀለኛ ነው የሚሆነው። ለምን ስፖርት ቢሆን ቀድሞ እንደሚነሳ ይታወቃል። ወይም ደግሞ ማን ነው የሆነች አዲስ አበባ የምታስኬድ የሆነች የሆነች ሀጃ ብትኖር ቀድሞ ነው ማለት ነው የሚሄደው የሚነሳው ቀብለል ወቅት ነው ኢንቲባህ ማለት خیر እሺ ስለዚህ አሁን የዚህ አይነት እንቅልፍ ከሆነ ከወንጀለኝነት ጋር ከወንጀለኝነት ጋር ያው ሞልቶታልም ብዙ ጥረትም አድርጓል ሰውን ቀስቅሱኝ ብሎ ነበር ነገር ግን በተኛበት ሶላት ነው እንግዲህ አመለጠ። ብዙ ነገሮችን አድርጓል። ያጓደለው ነገር አይተኛ አመን ተኛ ሰውዬ ሰላት ወቅት ሲደርስ የሚቀሰቅሰውን አድርጓል። ወይ አዛን እንደሚሰማ ድሮ ይሰማ ነበር፣ እርግጠኛ ነበረ። ያው ሁሌ ስለሚነሳ ሰዓቱ ያስነሳው አዛን እየሰማ ይነሳል። አዛኑ ጆሮ ይገባል ማለት ነው። በዚህ አይነት ይነሳል። አንድ ቀን ሁለት ቀን እንቅልፍ ጣለው። በዚህ አይነት አዛን አልሰማም ወይ ሞባይል ሲጮህ አልሰማም ወይ ሲቀሰቅሱት አልሰማም ይመሳሰል። በዚህ አይነት ሰላቷ መለጠ። እዛ ሱብሂ እሱ ሲነሳ ፀሐይ ወጥቷል እንበል ይሄ ሰው ሱብሂ አሁን እሱ አላመለጠ ወቅቱ አላመለጠ ሱብሂ ወቅቱ ላይ እንደሚሰግደው ቢጤ ነው ለሱ ለምን በእንቅልፍ ስለሆነ ዑዝር አለ ሁለተኛ ደግሞ ረስቶ ከሆነ ዑዝር አለ አብዛኛው ጊዜ ያለመደው ነገር ሲሆን አንድ ሰው ይረሳል ለምሳሌ ወደ ቤት የማይሄድ ሰው ወይ ቤት ሲደርስ ዙሁር ከዙሁር ሰግዶ የገባ ሊመስለው ይችላል። እሱ አንድ ቀን ሁሌ ዙሁር ሰግዶ ነው ወደ ቤት የሚገባ የሚሆን እዛ እንግዲህ ስድስት ሰዓት ምናምን ቤት ይሄዳል። በአጋጣሚ አንድ ቀን ዙሁር ሰግዶ የመጣ መስሎታል። ቁጭ ብሎ በኋላ በኋላ ላይ ትዝ አለው ዙሁር አለመስገዱም ማለት ነው። ያው ተለምዶ አዘባልቆበት አሁን ይሄ ሰው ልክ ሲያስታውሰው ለምን ከ15 ቀን በኋላ ወይም ከ15 ዓመት በኋላ ያስታውሰውም ይህንን ሰላት የዙሁሩን ሰላት ልክ ሲያስታውሰው ያስታወሰበት ሰዓት የዙሁር ወቅት ነው። ገባችሁ? የዙሁር ወቅት ያስታወሰበት ሰዓት ይሄ የረሳ ሰው ዑዝር የተኛ ሰው ዑዝር ሌላው ሰው ሌላ ሰው ኸይር ምን አለ አሁን እዚህ ላይ دخول الوقت የሚለው ወቅት ከሚለው الوقت ከሚለው ገለጻ ይሻላል አሉና لأن الصلاة صلاة تصح بعد الوقت بعد الوقت ትበቃለች بعد الوقت ማለት አሁን እንግዲህ ዙሁሩ እኮ ወቅቱ የለም እኮ አይደለም እንዴ ያኛው ወቅት በሚለው ብንሄድ እኮ ትንሽ ያጠበብን ነበረ Mm-hmm. ولهذا يسقط كثير من الواجبات مراعاة للوقت ولهذا الذين يسقطون ودقوت ማለት كثير من الواجبات ብዙ ዋጅባቶች ሙራዓተን ሊልወቅቲ ከወቅቱ አንጻር የሚወድቁ ዋጅባቶች አሉ። ወቅቱ ሲወጣባቸው የሚወድቁ ዋጅባቶች አሉ። ወደ ሌላ የሚቀየሩ ምን የሚሉ ማለት ነው። እንደ ጁምዓ መሰለ ይመጣል ይጠቅሳል። وهذا التعبير على دخول الوقت የሚለው አገላለጽ ወቅት ከሚለው ይሻላል አለና لأن الصلاة صلاة تصح بعد الوقت بعد الوقت እኮ ጤና ሆና ትገኛለች። ሊል ዑዝሪ ለዑዝር ከሆነ ከማለው ናመ አው ነሲያ ጨረስን። ወይ ተኝቶ ወይ ደግሞ ረስቶ ያለውን ሰው የመሰለ ولهذا ለዚህ ነው የጂቡ ግድ ነው አን ቱዕረፈ الفرق ልዩነት ሊታወቅ ግድ ነው አን ቱዕረፈ الفرق بين قول العلماء يشترط دخول الوقت وبين قولهم في صلاة الجمعة يشترط فيه فيها الوقت أي هو الله يشترط دخول الوقت يميلو የዑለማ ዎች አባባልና ወበይነ ቀውሊህም በማለታቸው መካከል ፈርቅ ፈርቅ ወይም ልዩነቱ ሊገባን ይገባል። ምን በማለታቸው አባባል ሰላተል ጁሙዓ ላይ ምን እንደሚሉት ይሽተረጡ ፊሃ አልወቅት ነው የሚሉት ወቅቱ መስፈርት ነው ይላል ለሰላት الجمعة ሲሆን لغير الجمعة ሲሆን ደግሞ ምንድነው የሚለው دخول وقت الجمعة جمعة لا تصح بعد الوقت مطلقا ከወቅቱ በኋላ ሙጥለቀን ሙሉ ለሙሉ አይቻልም። በቃ ጁሙዓ ለምሳሌ እዚህ ማለት ነው የሆነ እንትን ቢኖርና የሆነ ማሰባሰቢያ ምናምን እየተባለ ወሬ ሲወራ ሲወራ ሲወራ ሲወራ አስር ወቅት ገባ። ጁሙአ ነበረ ቀኑ። አስር ወቅት ገባ። አስር ወቅት ሲገባ ጁሙአ መስገድ እንችላለን ከተባለ አንችልም። ሁላችንም መስገድ ያለብን ምንድን ዙሁር ነው። በቃ ለምን ጁሙአ ወቅት ነው የሚወስነው ጁሙአን وقت نوم يوسف نمال وقت سيبال ياتشو وقت ياتشو يجمع وقت كذاتشو وقتي لك ستال بس تالفا عين ملف من يجمع لك إيه هنا الجمعة لا تصيح بعد الوقت مطلق أنا ليه ولا سبحان الله أما غيرها كجمعة قال له فيصيح بعد الوقت إذا كان لعذرين لعذرك هنا بعد الوقت بسجد في وجه ثانية عندك ጁሙዓ መለቀም እዛ ተኝቶ አስር ሲነሳ ያ ምንድን ነው የሚያደርገው ከተባለ ዙሁር ነው የሚሰግደው። ዙሁር ነው የሚሰግደው። እሺ ሌላ ሶላት አምልጦት በነበረስ እንደዚህ ይቀየራል እንደው እንደዚህ የሚባል ነገር አለ ከተባለ የለም ያኛውን ያመለጠውን ሰላት ራሷን በትኩሷ እንደ መስገድ ነው ሌላ ሰላት ላይ ሲሆን ጁሙዓ ላይ ሲሆን ግን ያቺው ወቅት የጁሙዓ ወቅት ብቻ ነች የምትጠቅመው ከዛ ውጪ ያለፈ ማለት በጣም ከባድ ነገር ነው ማለት ወደሊሉ ማስረጃው አለ አላ አነ ድኹል አልወቅት ድኹል አልወቅት ሚን ሸርጥ ሰላህ ከሶላት መስፈርት ለመሆኑ ቀውሉላህ ተዓላ አላህ ማለቱ ነው። ኢነ ሶላተ ካነት አለል ሙእሚኒን ሶላት ነች በሙእሚኖች ላይ ኪታበን ግዴታ ነች። መውቁታ ዛ ወቅት የወቅት ባለቤት የሆነች ወቅት ያላት የሆነች ማለት ወቅት ያላት የሆነች ግዴታ ነች ብሏል አላህ ሶላት እንግዲህ አላህ ምን አለ ማለት ነው በሙእሚኖች ላይ ግዴታ ናት ምን ያላት ይላል ወቅት ያላት። አንዳንዱ ሰው ሰላት ይሰግዳል፣ ግን ለሱ ሰላት ወቅት የለውም። ወቅት የለውም ማለት እንደመሰለው ከፈለገ እዚሁ ቁጭ ብሎ የሆነ ስራ እየሰራ ወይም ደግሞ የሆነ ዛዛታ ላይ ቁጭ ብሎ አስር ከደረሰ ዙሁርና አስርን ሰብሰብ አድርጎ ሊሰግድ ይችላል። ወይ ደግሞ አንዳንዱ ምንድን ነው የሚያደርገው? አራቱም በአንድ ሱጁድ ብቻ ነው የሚመጥነው። ይሰበስባቸውና ማታ ዙሁር ይሰግዳል፣ አስር ይሰግዳል፣ መግሪብ ይሰግዳል፣ ኢሻ ይሰግዳል። እነዚህ ኳስ ሰዎች ደግሞ መግሪብ እና ኢሻ ነው ብዙ ጊዜ ጀምዕ የሚያደርጉት። የመግሪቡ ሰዓት ጠባብ ነው፣ እየጨመረ ይሄዳል። በጨዋታ ላይ ጨዋታ ይጨመራል። በዛ ላይ አንዱ ሲያልቅ አንዱ ነው። ከዛ ከዛ ሲወጡ መግሪብ እና ኢሻን አንድ ላይ ከተመቻቸው መስጊድ ካልተዘጋ መስጊድ በረንዳ ወጥቶ ቶሎ ቶሎ ላስ ላሰርጓት ይሄዳል ማለት ነው። መግሪብና ኢሻ አንድ ነው። ታዲያ እንደዚህ የለም ማለት ነው። ወቅት መጠበቅ አለበት። ሰላቱ ወቅቱ ካልተጠበቀማ እንዴት ይሆናል? አላህ ስለደነግገው ወቅት ወቅት ሰጥቼው ደንግጌዋለሁ ይላል። إن الصلاة كانت على المؤمنين كتابا موقوتا فلا تصح الصلاة صلاة أتهنم قبل الوقت وقت سايقبع فوقت بفيت أتهنم ወለው ካነ ልኢንሳኑ ሰውየው ቢሆንም እንኳ ጃሂልን አውናሲያ ጃሂል ሆኖ ሳያውቅ ቀርቶም ቢሆን ወይ ደግሞ ረስቶም ቢሆንም እንኳ ላ አሰላ ሰላቱ ምን አትሆንም ትክክል አትሆንም ጃሂል ነበረ አልሰገ ማን ቅድም ሰግጃለሁ አለ ከዛ አምስት ሰዓት ላይ ሰግጃለሁ አለ ዙሁር ማለት ምን እንለዋለን ዙሁር ወቅት ላይ ካገኘ ነው ናስገድ ብለን ይዘነው እንመጣለን ለምን አልሰገደም قبل الوقت يلو باطل نو جاهلين بيهون ناتين بيهون يوضو أفضل صلاة ولا تصح صلاة التهون بعد الوقت كوقت بحالة دمو إلا أن يكون معزول أزرك لله بستقر دمو كوقت بحالة دمو مثالي ك يا ظهر وقت كذا بابو هلا عصر لا ظهر مسجد وإن دمو ኢሻ ላይ መግሪብ መስገድ ወይም ደግሞ መግሪብ ሰዓት ላይ ጭራሽ የሚሉ ሰው ደግሞ ጀምዕ የማይመችባቸው ነገሮችን ማድረግ ነው። መግሪብ ሰዓት ላይ አስር መስገድ፣ ይሄ ደግሞ ጭራሽ ነው። በዑዝር ሰዓት እንኳን ጀምዕ የማይደረግ ነው። በዑዝር ሰዓት አሁን የመግሪቡ ሰዓትና የኢሻው ሰዓት አንድ ነው። በዑዝር ሰዓት ሰውየው መንገድ ሲሄድ አሁን ተቅዲምም ተአኺርም ማድረግ ይችላል ወይ ወደዚህ መጎተት ይችላል፣ ወይ ወደዛ መጎተት ይችላል። በጣም የሚገርመው የትኛው ነው? እንደዚህ የማይሳሳቡ የማይገናኙ ነገሮችን ማገናኘት አስርና ምንም መግሪብ ይህ ማለት እኮ ፀሐይቷን እንዳትጠልቅ እንደማድረግ ነው። خيرش ولا تصلح بعد الوقت ያለ ከወቅት በኋላ አትሆንም ኢላ አን የኩነ መዕዙረን ይላል። ምክንያት ካለው እንጂ ወዝር ያለው ማን ቅድም ያሳለፍ ነው ማን ነው ዑዝር ያለው? አንደኛ የተኛ፣ ሁለተኛ ያረፈ። እነዚህ ሁለቱ ዑዝር ያላቸው ናቸው። እነዚህ ሁለቱ ሰዎች ናቸው ምን ማድረግ የሚችሉ ወቅቱ ከወጣ በኋላ ልክ ወቅቱ እንዳለ ነገር መስገድ የሚችሉ ከዛ ውጭ ያለስ ይሰግደዋል አይሰግድም ሰላፍ አለ። ቢሰግደው ተቀባይነት አለ የለውም? አንድ ሺህ ሰላት ቢሰግደው ተቀባይነት የለውም ያሉ ዑለማዎች አሉ። አንዴ ወቅቱ ከወጣ በኋላ አውቆ ከሆነ ያስወጣው ገባን ከሁለቱ ምክንያት ውጭ እና ከባድ ነው ወልነስተዕሪቅ ለውቃት ወቅቶችንን እናቅርባቸው ወቅቶቹን እንዘርዝራቸው እናቅርባቸው ወቅቱ ልፈጅሪ የፈጅሩ ወቅት ምን ጥሉዕ ልፈጅሪ ፈጅር ከወጣበት ይይዝና ፈጅር ማለት ሱብሕ ነው ሱብሕ ቢባልም ንጋት ማለት ነው ፈጅር ሲባልም ንጋት ማለት ነው አማርኛው ንጋት ነው ንጋት ማለት አሁን እዚህ ጋር የተፈለገው ፀሐይ መውጫ ሳይሆን ገና ንጋቱ መንጃው من طلوع الفجر فجر ከወጣበት اذا تبين ግልጽ በወጣ ጊዜ ምኑ ፈጅሩ ግልጽ በወጣ ጊዜ ያው ፈጅር ሰዓት ገባ ማለት ነው ኢላ አን ተጥሉዐ الشمس ፀሐይ እስከምትወጣ ድረስ ያለው የምን ወቅት ነው የሱብህ ወቅት ፈጅር ሰላቱን እስከጃ ነው። ፈሉፉቁ አድማሱ የዛ ጊዜ ሙዝሊሙን በጨለማ የተሞላ ነው የሚሆነው። ኩለ ሌይል ማን ነው? ቆይ ፈሉፉቁ ይኸው እንግዲህ ያመጣላችኋል። ፈሉፉቁ ከዚህ እንጀምር። فالأفق አድማሱ مظلم በጨለማ የተሞላ ነው። كل الليل ሌሊቱን ሙሉ እሺ فإذا دنت الشمس من الناحية الشرقية ፀሐይ በቀረበች ጊዜ من الناحية الشرقية ከምስራቁ በኩል በቀረበች ጊዜ من الأفق ከአድማሱ በምስራቁ በኩል ስትቀርብ بان نور الشمس የፀሐዩ ብርሃን እየተገለጠ ይመጣል። መጀመሪያ የሚቀደመው ምንድነው እንግዲህ ነጩ ነገር ማለት ነው። ያው የምናየው ፈጅሩ ላይ فإذا تبين في ال ممتدا من الشمال إلى الجنوب ከሰሜኑ ይዞ ወደ ደቡብ ማለት ነው እየተስፋፋ አድማሱን ይዞ ሲገለጽ ስናየው ፈጅሩን فإذا تبين في الأفق አድማሱ ላይ ሲገለጥ ሙምተደን የተሳበ ሆኖ የተለጠጠ ሆኖ ኬት ወዴት ሚነ ሸማሊ ከሰሜን ይዝና ኢለል ጀኑብ ወደ ደቡብ ማለት ነው። ከዛ ጥግ ላይ ነው ፈጅሩን ስታዩት እዛ ነው የምታዩት። ከዛ ከጥግ ከሰሜኑ ይዝና ወደ ደቡብ እንደዚህ እየተለጠጠ ነጭ እያደረገው ይሄዳል ማለት ነው። እየለቀቀ ያንን ጨለማው فهذا ይህ دخول وقت صلاة الفجر صلاة الفجر ወቅት መግባቱን በዚህ ነው የሚታወቀው ማለት ነው። خير ይሄ ነው والفرق بين طلوع الفجر وطلوع الشمس ፈጅር መውጣትና ፀሐይ መውጣት የሚባለው ልዩነቱ ምንድን آه، يتراوح حاله يتراوح إيه يمين ملالخ نقرنا بين ساعة وربع قيمة والفرق لجنة بين طلوع الفجر بفجر موطاتنا وطلوع الشمس بس هاي موتات ما هكا لألو يسعة لجنة يفلو لجنة الأرض لجنة ما ليس يسعة لجنة يجمت الله يتراوح يمال اللثال بين ساعة وربع عند ساعة كرب وساعة ونصف እና ደግሞ በአንድ ሰዓት ተኩል መሀል ይመላለሳል ማለት የሆነ ሰዓት ላይ አንድ ሰዓት ከሩብ የሆነ ሰዓት ላይ አንድ ሰዓት ከሀያ የሆነ ሰዓት ላይ አንድ ሰዓት እስከ ተኩል ድረስ ባለው ይመላለሳል። የሆነ ሰዓት ላይ ይሄዳል፣ የሆነ ሰዓት ላይ ይመጣል ማለት ነው። ዞሮ ዞሮ ትንሸኛው አንድ ሰዓት ከሩብ ወደ ማብቂያው ደግሞ ስንሄድ አንድ ሰዓት ተኩል ድረስ ሊቆይ ይችላል። ይሄ ማለት ገባችሁ አይደል? ፈጅሩ ከወጣ ፈጅሩ ከወጣ ፀሐይ እስከሚወጣ ድረስ ያለው እንደ ሰዓቱ እንደ ጊዜው ይሄ የሰላት ነገር እኮ አሁን የሰዓቱ ነገር ይለያያል። ከጊዜ ወደ ጊዜ ከጊዜ ወደ ጊዜ ይለያያል። በሆነ ጊዜ ከአስራ አምስት አንድ ሰዓት ከወጣበት ጀምሮ አንድ ሰዓት ከአስራ አምስት ወይም ደግሞ ሩብ ድረስ ሊሆን ይችላል። በሁለተኛው ቀን ደግሞ ስንጠብቀው አንድ ደቂቃ ሊጨምር ከአስራ ስድስት ምናምን እንደዛ ሊሆን ይችላል ፀሐይ የሚወጣው ማለት ነው። እንደዚህ ያለ አሁን ይህንን ሰዓት ስታዩት በየጊዜው አዲስ ደቂቃ ወይም ደግሞ ሁለት ደቂቃ ምናምን እያለያየ ያመጣል ማለት ነው። በተወሰነ ጊዜ እንደዚህ ራቅ ራቅ እያለ ሁሌ በአንድ ቦታ አይቆምም። ዞሮ ዞሮ ብቻ ፈጅር ወጥቶ እዛ ይሄ ንጋቱ አለ አይደል ፈጅር ወጥቶ ፀሐይ እስከሚወጣ ያለው ወይ አንድ ሰዓት ከሩብ ነው የሚሆነው ወይ ደግሞ አንድ ሰዓት ተኩል ይሆናል። አንዳንዴ ደግሞ በመካከል ይሆናል። ዞሮ ዞሮ አንድ ሰው እንግዲህ ፈጅር ከወጣ በኋላ ሱብሂ ለመስገድ ሰፊ ሰዓት ከተባለ ስንት ሰዓት ነው የሚኖረው ማለት ነው? አንድ ሰዓት ተኩል በዚህ በአንድ ሰዓት ተኩል ውስጥ ነው ሰላቶች በአጠቃላይ የሱቢ ሰላት መጠናቀቅ ያለበት። ከዚህ በኋላ ማነው አንድ ሰዓት ተኩል ሲባል ገብቷችኋል? ይሄ ነገር የእኛን አንድ ሰዓት ተኩል እንዳጠብቁ። አንድ ሰዓት ተኩል ማለት ፈጅሩ ከወጣበት ይይዝና ፈጅሩ በአስራ አንድ ሰዓት ከወጣ አንድ ሰዓት ተኩሉ ስንት ነው የሚሆነው? አስራ ሁለት ሰዓት ተኩል። ከአስራ ሁለት ሰዓት ተኩል በኋላ የሚሰገደው ምንድን ነው ማለት ነው? ፀሐይ ከወጣ በኋላ ነው የሚሰገደው ማለት ነው። እንደዚህ ማለት ነው። ስለዚህም በሰዓት ነው መሰገድ ያለብን። የተራዋህ ማለት ይሄዳል፣ ሰዓቱ ይንቀሳቀሳል። በይነ ሰዓቲን ወሩብ ወሰዓቲን ወኒስ ሐሰበ እክትላፊ አልፉሱል አሉ። ይኸው ሐሰበ እክትላፊ አልፉሱል በፉሱሎች በእነዚህ በፉሱል የምንለው ለአመቱ ፉሱሎች አሉት፣ ክፍለ ጊዜያት አሉት። የአመት ክፍለ ጊዜያት የምንላቸው አራት ክፍለ ጊዜያት አሉት። በጋ አለ፣ ክረምት አለ፣ እንደገና ጸደይና ማህር ነው ምንድን ነው የሚባለው? በልግ ነው። አሁን እነዚህ ፉሱሎች አሉ። ፉሱል አልአርባዓ የምንላቸው ማለት ነው። እነዚህ ፉሱሎች በመለያየታቸው ሰበብ ምኑ ይለያያል? አንድ ሰዓት ከሩብ፣ አንድ ሰዓት ከሀያ፣ አንድ ሰዓት ተኩል ምናምን እንደዚህ እያለ ይለያያል ነው። መቼም ግልጽ ነው። وقت الظهر يفجرون فجر آه، وقت الظهر يظهر وقت يظهر وقت من زوال الشمس أهاي ك ماشي ከፀሐይ ማለት زوال يعني سنة إلى أن يصير የሲረ يهون درس ظل كل شيء يهل نجر ጥላ مثله ያንኑ እስከሚመስል ድረስ ዛኢደን የጨመረ ሆኖ አላፈይ ዘዋሊ ሚን ዘዋሊ ሸምሲ ከፀሐይ መዘንበል ይያዛል። የዙሁር ወቅቱ ከፀሐይ መዘንበል ይጀምራል። ከፀሐይ መዘንበል ኢላ አን የሲረ እንግዲህ ፀሐይ ዘንበል ካለችበት አናት ላይ ስትሆን ሰላት የለም። አናት ላይ ስትሆን ፀሐይ ዘንበል ስትል ምን ገባ? ዙሁር ገባ። ፀሐይቱ ዘንበል ስትል ኸይር እንግዲህ እስከ ድረስ ይዘልቃል። አሁን ኢላ አን የሲረ እስከሚሆን ድረስ ዚሉ ኩል ሸይን የሁሉ ነገር ጥላው ሚስልሁ እሱን እስከሚመስል ድረስ ዛኢደን ጨምሮ ዛኢደን ጨምሮ አላ ፈይኢ ዘዋሊ በዘዋሉ ፈይእ ላይ ይሄ ጨምሮ በዘዋሉ ፈይቅ ላይ ያለው ምንድን ነው? ጠዋትም ሊከሰት ይችላል እኮ የአንድ ነገር ጥላው መሰሉ ስንል ጠዋትም ሊከሰት ይችላል። አሁን ግን እኛ የጠዋቱን ሰውን የፈለግነው የመተኛው ነው ከከሰዓት በኋላ ያለው። ስለዚህም ዘዋል አለ የዘዋል ፈይ አለ አይደለም። የዘዋል ፈይ የምንለው የዘዋል ጥላ ማለት ነው። አሁን እንግዲህ እችን ነገር እንደዚህ ስናቆማት ፀሐዩ ላይ ፀሐዩ ከዚህ ሲሆን ጥላዋ ወደዚህ እየወደቀ ነው የሚሄደው። ፀሐዩ ከዚህ ሲሆን ማለትም እንደዚህ ከሰማኡ አናት ዘንበል ሲል ወደ ምዕራቡ ወደ መጥለቂያው እየሄደ ታዲያ አሁን እቺ ልክ ጥላዋ ዘንበል ሲል ከፀሐዩ መዘንበል ተከትሎ ማለት ነው ወይም ፀሐዩ ዘንበል ሲል በአይናችን ይታያል። ያ ምን ገባ ብለናል? አያጨቀጭም ዙህር ገባ እስከ ድረስ ነው የሚቆየው ከተባለ የዚህች ጥላ እየሄደ እየሄደ እየሄደ ይሄዳል ፀሐዩ ከላይ እየራቀ የሄደ ቁጥር ይሄኛው ጥላው ወደዚህ እየወደቀ እየወደቀ ይሄዳል የዚህ የዘዋሉ ፈይ ጥላ ከዘዋል በኋላ ከፀሐይ መዘንበል በኋላ የተገኘው ጥላ እየጨመረ እየጨመረ ምን እስከሚሆን ድረስ ይሄንኑ መሰል እስከሚሆን ድረስ ይሄንን ለክተን የቆመውን ነገር ለክተን እቺ አሁን አንድ ሜትር ብትሆን አንድ ሜትር ከአስር ትሆናለች ብዬ እገምታለሁ። አንድ ሜትር ከአስር ብትሆን እቺ ወደዚህ ምን እናደርጋለን? አጋድመን አንድ እንጨት አንድ ሜትር ከአስር ድረስ እንለከዋለን። መሬቱን መሬቱን ለክተን አንድ ሜትር ከአስር ላይ መስመር እናርግበት። ይሄ ጥላ እየወደቀ ሄዶ ሄዶ ሄዶ ሄዶ አንድ ሜትር ከአስር ላይ እዛ እኛ ያሰመርነው መስመር ላይ ማለት ነው የዚች ቁመት ልክ ላይ ሲደርስ ምን አልቋል? ዙሁር አልቋል። የዙሁር ሰዓቱ ከፀሐይ መዘንበል ይይዝና እስኬት ይሄዳል እያለ ነው። የአንድ ነገር የአንድ ነገር ጥላው ራሱን እስከሚመስል ድረስ በምን ማለት ነው ሲለካ በልኬት ዛኢደን አላ ፈይ አዘዋል ያለው ከፈይ አዘዋል እየጨመረ እየጨመረ እየጨመረ ሄዱ ማለት ነው። ግልጽ ነው። ኢዛ ጠላዓት ሸምሱ ራሱ ይናገርላችኋል። አሁን ይህን ያክል እንትን ካላችሁ ማለት ፀሐዩ ከወጣ ወነሰብተ ሸይአን ሻኺሰን እዛ አንተ ቀጥ ያለ ነገር አቆምክ፣ ወነሰብተ አቆምክ ማለት ነው። ሸይአን ነገርን ሻኺሰን ቀጥ ያለን ቋሚ የሆነ ከልዓሳ በትር የመሰለ አው ገይሪሂ ወይም ደግሞ ከዛ ውጭ ሳረ ለሁ ለሱ ይኖርለታል ዚሉን ጥላ ይኖርለታል። ፀሐዩ ገና እንደወጣ አይደለም እንዴ ጥላ የሚጀምረው? ፀሐዩ እኮ ሲያርፍበት ጥላ ይፈጥራል። የቆመው ነገር ጥላ ይፈጥራል። هذا الظل ይህ ጥላ ኩለመ ርተፈዓት ሸምስ ፀሐይ ከፍ ባለች ቁጥር ነቀሳ እየቀነሰ ነው የሚሆነው። እየቀነሰ ይሄዳል። ሐታ የቂፈ እስከሚቆም ድረስ ሄዶ ሄዶ ፀሐዩ ዘና እንደወጣ ያቆምከው ምንድን ነው የሚሆነው? ፀሐዩ ከሩቅ እዚህ ላይ ስለሚያርፍበት የዚህን ጥላ ያሰፈዋል። ምሳሌ ሄዷል። ከዛ ፀሐዩ እየወጣ እየወጣ ሲሄድ ደግሞ የዚህ ጥላ እየተመለሰ እየተመለሰ እያጠረ ይሄዳል። ምን እስከሚሆን ድረስ የሆነ ሰዓት ላይ መሄዱ በቃ ያቆማል። ቀጥ ብሎ ይቆማል። ምን ሲሆን ነው ቀጥ ብሎ የሚቆመው? አናት ላይ ሲሆን አናት ላይ ሲሆን። ይህንን ያወራላቸው ከኢዘንታሃ ሲያቆም ይላል ወበደአ የዚድ አሁን ደግሞ መጨመር ሲጀምር ፈሂነ ኢዚን የዚህ ጊዜ ዛለት ሸምሱ ፀሐይ ምን ብላለች ማለት ነው ተዘንበላለች አቁሞ ነበረ አሁን መጨመር ጥላው መጨመር ሲጀምር ወደ ሌላ ጎን ነው መጨመር የሚጀምረው ሲጀምርም አስለን ሲጨምር ምን አደረገ ማለት ነው ፀሐዩ ተዘንብሏል ማለት ነው اجعل علامة من بدء زيادته كجمربت ملكت አድርግ فإذا امتد الظل من هذه العلامة إلى رأسه بمقدار الشاخص فإذا امتد الظل ጥላው በረዘመ ጊዜ من هذه العلامة ከዚህች ምልክት እንግዲህ ገና ሲጀምር እንግዲህ እዛች ጋር ያለው ምልክት እዛው የወደቀችበት ቦታ አለ አይደል ከዛ ይዘህ ማለት ነው من هذه العلامة إلى رأسه فإذا فإذا امتد الظل طلاو بسفا قذي من هذه العلامة كذيش ملكت إلى رأسه ولراسه بمقدار الشاخص بقومو نقر لك بسفا قذي فقد خرج وقت الظهر يظهر وقت والتوال ودخل وقت العصر يعصر وقت قبتها የዐስር ወቅት መግቢያ ምንድን ነው? የአንድ ነገር ጥላ ከሰዓት በኋላ ማለት ነው። ከሰዓት በኋላ ሆኖ ፀሐይቱ ከተዘነበለች በኋላ ሆኖ የአንድ ነገር ጥላ መሰሉን ሲያክል ምን ገብቷል? አስር ገብቷል። የአንድ ነገር ቁመትህና ጥላ እኩል ሲሆን ማለት ነው። ቁመትህና ጥላ እኩል ሲሆን فوقت العصر አለ የዐስር ወቅቱ ሚን ኹሩጅ ወቅት ዙህሪ ከዙህር ወቅት መውጣት ይጀምርና ይኸውላችሁ እንግዲህ የዙህር ወቅት መቼ ነው የወጣው? የአንድ ነገር ቁመቱና ጥላው ተኩል ሲሆን ኢላ አን ሸምሱ ፀሐይ ዳልቻ እስከምትሆን ድረስ ይሄዳል። አይ ተኩኑ ሰፍራ ዳልቻ እስከምትሆን ማለቱ ነው። ይሄ ወሃዳ ይህ የኽተሊፉ ይለያያል ሰዓቱ ማለት ነው። ፊ በክረምትና ወሰይፊ በበጋ ይለያያል። ቀድ ተስፈሩ አንዳንዴ ዳልቻ ልትሆን ትችላለች ቀብለ ልጉሩቢ ከመጥለቋ በፊት ቢሰዓቲን አንድ ሰዓት አው ወይ ደግሞ ቀብለ ልጉሩቢ ከመጥለቋ በፊት ቢአቀላ ከአንድ ሰዓት ባነሰ ሐሰበል አውቃት እንደ ወቅቱ ልዩነት ቅድም እንዳልነው እንደ ወቅቱ ልዩነት ያው ከሀምሳ ወይም ደግሞ ከሀምሳ አምስት ምናምን ደቂቃ እንደዚህ ዳልቻ ልትሆን ትችላለች ማለት ነው። ከመጥለቋ በፊት ፀሐይ ጥልቅ የምትለው አስራ ሁለት ሰዓት ከሀያ አምስት ላይ ቢሆን የፀሐዩ ዳልቻ መሆን የሚገኘው መቼ ነው ማለት ነው? አንድ ሰዓት ወደዛ ሄዱ። አስራ አንድ ሰዓት ስንት ነው? አሁን አንድ ሰዓት ነው እንትን የምትሉት የጠለቀበት ሰዓት ስንት ነው? አስራ ሁለት ሰዓት ከሀያ አምስት ነው ያልኳቸው የጠለቀበት ከጠለቀበት ይዛችሁ ማለት ነው አንድ ሰዓት ወደፊትም አስራ አንድ ሰዓት ከሀያ አምስት ነው የሚሆነው አስራ አንድ ሰዓት ከሀያ አምስት ላይ ምን ሆናለች ማለት ነው ፀሐይቷ ዳልቻ ሆናለች ስለዚህም አሱር መቼ ነው መቆም ያለበት አስራ አንድ ሰዓት ከሀያ አምስት ዳልቻ ይሆናል ፀሐዩ ይደበዝዛል። ወቀድ ተስፈሩ ቀብለ ልጉሩብ ቢሰዓቲን አለ። ቀብለ ልጉሩብ ቢያቀል ደግሞ ሊሆንም ይችላል ሐሰብ ላውቃት ወተቅሩቡ ትቀርባለች። የዛ ጊዜ ሚነል ጉሩቢ ለመጥለቅ ትቀርባለች። ፀሐይ ለመጥለቅ ትቀርባለች፣ ዳርቻ ትሆናለች። ወበሩራ በጣም አስጨናቂ ነገር ከተከሰተ ማለት ነው ኢላ ጉሩቢ ሸምሲ እስከ ፀሐይ መጥለቅ ድረስ ሊሆን ይችላል። እስከዛ ድረስ ምን አለው ማለት ነው ሰውየው በጣም አስጨናቂ በሩራ ማለት አስጨናቂ የሆነ ነገር ሰው እያሳከመ ሰው ህመም ላይ ያለበት ሰው እያሳከመ ምናምን ውጥረት ውስጥ የገባ ሰው በጣም በጣም አስጨናቂ በሩራ የሆነ ነገር ላይ ያለ ሰው ወይ ደግሞ ወይ አንድ ብቸኛ የሆነ ሐኪም ነው የሚሆነው እየሰራ እያለ ኦፕራሲዮን እያደረገ ምን እያደረገ ሰዓቱ እንደዛ ሄደበት ያም ضرورة ነው ሰው ሊሞት ነው። እንግዲህ እንደዚህ ያለ አስጨናቂ ነገር ካለ እስኬት ይራዘማል። ለዚህ አይነቱ ሰው ሌላ ጉሩብ ሸምስ ፀሐይ እስከምትጠልቅ ያለች ከሌላው ሰው ወደ አንድ ሰዓት ወይም ደግሞ ሀምሳ ምናምን ደቂቃ ይጨመርላል። በዚህ አይነቱ ሰው ማለት እዛ ውጭ ግን ይሄ እንደዚህ ضروره የሌለበት ሰው ማብቃት ያለበት እዛው ተባራል ፈላ የጁዙ አይበቃም ማለት አንቱ አኸረ ልትዘገይ ኢላ ስፊራ ሸምሲ ضروራ ለሌለበት ሰው ላየጁዙ አይበቃም አንተ አኸረ ልትዘገጅ ኢላ ሲራል ሸምሲ ፀሐዩ ዳርቻ እስከሚሆን ድረስ አሁን እንግዲህ እኛ በእርግጥ 11 ሰዓት እንደዚህ እንደዚህ ብለን ያልነው ያው ምሳሌ ነው ማለት ነው። ያው አብዛኛው አሁን ላይ ሰዓቱ እንደዛ ነው የሚመስለኝ። አላሁ አለም። ከዛ አንጻር ነው በዚህ ምሳሌ የሰጠ ነው። እንደዛ ነው። እሺ ወቅቱ المغربي ወቅቱ المغربي ያው በየትኛውም ጊዜ እኛ ብቻ ምን እናደርጋለን? የመግሪቡን ይሄ ፀሐይ የጠለቀበትን ጊዜ እናያለን። ፀሐዩ የጠለቀው በዛ ሰዓት ከሆነ አሁን ቀደም እንዳየነው 12 ሰዓት ከ25 አሁን አካባቢ ያለው 12 ከ25 12 ተኩል ምናምን እንደዚህ ነው። ያው ወደዚህ እንትን እያደረግን እናየዋለን ማለት ነው። ወደዚህ አንድ ሰዓት እንቀንሳለን። ወደዚህ አንድ ሰዓት ስንቀንስ ምን እናገኘዋለን? የፀሐዩን ዳለቻ የሚሆንበትን ሰዓት እናገኘዋለን። አስር መቆም ያለበት እዛ ጋ ነው። ዙሁርስ መቆም ያለበት መቼ ነው ብለናል? የአንድ ሰው ጥላና የአንድ ሰው ጥላና ቁመቱ እኩል ሲሆን እሺ በ እሱ ግን ያው ጀማዓ እያለ ወንጀለኛ ይሆናል። ጀማዓ በመስማት ይመጣል ኢንሻአላህ። ወቅቱል መግሪቢ የመግሪብ ወቅት ምን ጉሩብ ሸምሲ ፀሐይ ከጠለቀበት አሁን እንግዲህ መግሪብ እንዲገባ የፀሐዩ ዳለቻ መሆን አይደለም። ፀሐዩ ራሱ ይሄ ክቡ ፀሐዩ መግባት አለበት። ፀሐዩ ሲገባ ምን ገባ ማለት ነው አሁን የሰላትን መግሪብ ወቅት ገባ። ግን ፀሐዩ ገብቶ ልብ በሉ ቀይ ነገር ይቀራል። ቀይ ነገር ይቀራል። ቀይ ነገር አለመግባቱ ችግር አለ ወይ ከተባለ እሱ ሌላ ነገር ነው ይመጣል ይችላል ሚን ጉሩብ ፀሐዩ ራሱ ከጠለቀበት ይይዝና ኢላ መጊቢ ሸፈቅ አሕመር ኢላ መጊቢ እስከሚጠልቅ ድረስ አሸፈቂል አሕመር ቀዩ ሸፈቅ ይባላል። ይሄ ቀዩ ማለት ነው። ቀዩ ነገር ያ ቀይ ነገር ማለት ነው እስከሚጠልቅበት ድረስ ያለው የመግሪብ ሰዓት ነው። እንደውም እስኪጠፋ ቀዩ ነገር ሊቀውል ነቢዩ ስ ሰለም ነቢ ስ ሰለም ስላሉ ወቅቱ ሰላት ልመግሪቢ የመግሪብ ሰላት ወቅት ማለም የጊቢ ሸፈቁ ሸፈቁ እስካልገባ ድረስ ነው ብለዋል። ሸፈቅ ማለት የቀዩ አድማሱ ላይ የሚታየው ማለት ነው والمراد زي تفلقوا بالشفق شفق سبال هنا زي لي الشفق الأحمر أي هنا شفقنا لا الشفق الأبيض نجس سيحون وهذا يه لا يعرف أي توقم إلا إذا خرج الإنسان خارج البلد አንድ ሰው እንደዚህ አሁን እንግዲህ የተለያየ ግንባታ ያለበት ሀገር ላይ ቁጭ ብሎ ሳይሆን خارج البلد ከሀገሩ ወጣ ብሎ ጭው ያለ ሜዳ ላይ ምናምን በደንብ ይታያል። ኢዛ ኸረጀል ኢንሳኑ አንድ ሰው ከወጣ እንጂ አይታይም። ኸሪጀል በለዲ ከሀገሩ ወጣ ብሎ ወነዘራ ሲመለከት ነው ይህንን በደንብ መመልከት የሚችለው ከሀገሩ ወጣ ብሎ ወነዘራ ወዴት ይላል መግሪቢ ወደ መጥለቂያው ሲያይ የዛ ጊዜ ይታየዋል። ፈኢዛ ዛለት ልሑምረቱ ቀይቷ ስትወገድ ቀይ የሆነው ሲወገድ ፈቀድ ኸረጀ ወቅቱል መግሪቢ የመግሪብ ወቅት ይወጣል። ወደኸለ ወቅቱል ኢሻ ኢሻ የሚገባው እንግዲህ የዛ ጊዜ ሁላችሁ وهذا ይህ ደግሞ የተራዋሁ ይመላለሳል በይነ ሰዓትን ወኒርስ ፊ መንጢቀቲና በእኛ ሀገር አሉ ፊ መናጢቂና በእኛ አካባቢ ሀዚህ በዚህች በእኛ አካባቢ አንድ ሰዓት ከተኩል ኢላ ሰዓትን ወሩብዕ እስከ አንድ ሰዓት ከሩብ አንድ ሰዓት ከሩብ እስከ አንድ ሰዓት ተኩል ምናምን ይመላለሳል አሉ አሕያነን አንዳንዴ የኩኑ ልፈርቁ በይነ ልጉሩቢ ወበይነ መግሪብ ሸፈቂ ሰዓ በፀሐዩ መጥለቅና በሸፈቁ ቀዩ ነገር መጥፋት ወይም መጥለቅ መካከል የአንድ ሰዓት ከሩብ ልዩነት ይኖራል። ወአሕያነን የኩኑ አልፈርቁ ሰዓ ዋኒስ ሰዓ አንዳንዴ ደግሞ ልዩነቱ እስከ ስንት ይሆናል? አንድ ሰዓት ተኩል ያክል ይሆናል። አሁን እንግዲህ መግሪብ እና ኢሻ ምን ያክል ልዩነት አላቸው ማለት ነው? በአጭሩ አንድ ሰዓት ተኩል አይነት ልዩነት አላቸው መግሪብና እሻ አሁን እንግዲህ የሚጀመረው ከየት ነው መግሪቡ ሰዓቱ ከገባበት ነው የሚጀመረው እንጂ እዚህ ከተሰገደበት አይደለም እዚህ ተረፍዶ ሊሰገድ ይችላል አንድ ሰው የዚህ የተሰገደበትን ይዞ ማለት ነው እዚህ አሁን ስንት ሰዓት ሊቃጠል ይችላል አርባ ደቂቃ ሊቃጠል ይችላል አዛን ምናምን ጀማዓ ሲጠበቅ ማለት ነው ወይ ሰላሳ ደቂቃ ሊቃጠል ይችላል እሱ ደግሞ እንግዲህ አሁን አሁን የተሰገደ ይላል እሱ ደግሞ እስከሚወጣ አንድ አስር ደቂቃ ያቃጠላል የመሳሰለ ማለት ነው። ስለዚህም ቶሎ ነው መሰገድ ያለበት ነው። ኸይር እንግዲህ ቶሎ ነው መስገድ ያለበት፣ መቆየት የለበትም። ዞሮ ዞሮ እስከ አንድ ሰዓት ተኩል አይነት ርቀት አላቸው። እስከ አንድ ሰዓት ከሩብ አንዳንዴ ደግሞ ይወርዳል ማለት ነው ወተታቸው እንደ ሰዓቱ። አላህ እንግዲህ ሌሊቱና ቀኑን ያለዋውጠዋል። ከተአምራቶቹ አንዱ የሌሊትና የቀን በአንድ ቦታ ላይ አለመቆም ነው። አንዳንዱ አንዳንዴ ፀሐይ ሲወጣ በጣም በቃ ሌሊት ነው ብለህ ባልክበት ማለት ነው ገና 12 ሰዓት ምናምን ሆኖ ፀሐዩ በጣም ፏ ብሎ ሰው ሁላ እንቅስቃሴ ሲጀምር ታያል። አንዳንዴ ደግሞ አንድ ሰዓት ከምናምን ምናምን ሆኖ ሰው ገና እንቀሳቀሰው ማለት ነው ከፀሐይቱ መቆየት ኸይር እንግዲህ የአላህ ስራ ነው። ወቅቱል ዒሻ የዒሻ ወቅት ነው። ሌላው የቀረው ወቅተል ዒሻ ከየት ይይዛል? አሁን እንግዲህ የእንትኑን እንስራ ከአስራ ሁለት ሰዓት ከሀያ አምስት ላይ ፀሐይቱ ብትጠልቅ አንድ ሰዓት ተኩሉ ምን ያክል ነው? አንድ ሰዓት ከሀምሳ አምስት እስከዛ ድረስ ይዘልቃል ማለት ነው። ይሄ እንግዲህ በረዥሙ እንግዲህ አምሳ ከሀምሳ አምስት አመጣን አይደለም። አንዳንዴ ደግሞ ከሩብ ሊሆን ይችላል። ሩብ ስንቀንስ ከሀምሳ አምስቱ ላይ ስንት ይሆነ? ከአርባ ከአርባ አንድ ሰዓት ከአርባ ላይ ገባ ነው። እሺ ወቅቱ ልዕሻኢ ታዲያ አዛንም ማለት ያለበት ወቅት ከገባ በኋላ ነው። ሰው አንዳንዱ ሙአዚን ምን ያደርጋል መሰላችሁ? ሰው ቆይም ይምጣ ወቅት እኮ አልገባም ወይ ተራዊህ እንግዲህ ወይ ሰው እንዲሰበሰብ ሊሆን ይችላል። ሰው ቀደም ብሎ እንዲመጣ ብሎ አዛን ያደርጋል። አዛን እኮ ያ ሰው ተሰብሰቡ ማይቻ ሳይሆን ሰላት ገብቷል ማይቻ። ስለዚህም አዛን መባል ያለበት ሰዓት ተጠብቆ ሰዓት ተጠብቆ ሰዓት ሲገባ አዛን ይባላል። ሰዓት ከገባ በኋላም አይቆይም ማለት ነው። ያ ነው መሆን ያለበት ማለት ነው። እሺ ወቅቱ ልዕሻኢ የዒሻኡ ወቅት ወንጀለኛ ነው እኮ ነው የሚሉት። ወንጀል ነው አንድ ሰው አዛን እንትን ማለት ነው። ሳይገባ ወላ ከአንድ ደቂቃ በሽቡሃ ካልሆነ ማለት ነው አዛኑን ሲጀምረው ወቅት ሳይገባ ጀምሮት የመጨረሻው አዛን ወቅት ላይ ቢያርፍ ራሱ አዛኑ መደገም ማለት ነው። አዛኑ የተጀመረው ምን ላይ ስለሆነ ያለ ወቅት አይቻልም። ወቅት ሲገባ ብቻ አዛኑ መባል ያለበት ማለት ነው። ይሄ ብዙ ጥንቃቄ ይጎላል አንዳንድ መስጊዶች ላይ። ወቅቱ ልዕሻ የዒሻ ወቅት ሚን መጊብ ሸፈቅ ልአሕመር ከቀዩ ሸፈቅ ይጀምርና آه، إلى نصف إلى نصف الليل تسكلف قماش تسيرة وكيفية ذلك كيفية هم سبحان الله عندي اللي هنا هم كيفية وكيفية ذلك هنيتهم على أنه አን ተንዙረ መመልከት ነው ማ በይነ ጉሩብ ሸምሲ ፀሐይ ከጠለቀችበት ወጡሉዕ ልፈጅሪ እስከ ፈጅር እስከ ወጣበት እንግዲህ ለይል የሚባለው ሌሊት ያለበት ነው። ስለዚህ ፈጅሩ ፈጅሩ ሲወጣ አሁን ቀን መጣ እኮ አሁን ፈጅሩ ሲመጣ ቀኑ እኮ ተጀመረ ማለት ነው። ለዛ ነው እኛም አሁን ቀኑን ስለሆነ የምንጾመው ልክ ከፈጅሩ ነው የምንጀምረው ጾማችንም ማለት ነው። ኸይር ስለዚህም አሁን ሰዓቱ ከየት ነው የሚጀምረው ማለት ነው? ፀሐይ ከጠለቀችበት ከአስራ ሁለት ሰዓት ቅድም እንዳልነው ምሳሌ ብንሄድ አሁን ብንቀጥልበት ከሀያ አምስት እንይዝና ወዴት እንመጣለን ማለት ነው? ለአስራ አንድ አሁን ሀያ ጉዳይ ነው። ለአስራ አንድ ሀያ ጉዳይ እንደዚህ እስካለው ድረስ ምንድነው ማለት ነው? ይሄ ነው ይሄ ምን ይባላል? ሌሊት ይባላል። የዚህን ግማሽ ቆርጠን የዚህ ግማሽ የምን ማብቂያ ነው ማለት ነው? የኢሻ ማብቂያ። የዚህ አሁን ያልነው ሰዓት ግማሽ ወደ አምስት ሰዓት ተኩል ምናምን ሊሆን ይችላል። ኸይር እስቲ እንሰራዋለን እሱ ወሃዳ ይህ አለ ፈታእኹዘ ኒስፈሁ ጨረስናል። አንተን ዙራ ልትመለከት ነው ما በይነ ጉሩብ ሸምሲ ወጡሉዕ አልፈጅር ፈታኹዘ ንስፈሁ ፀሐይ ከጠለቀበት እስከ ፈጅር መውጫ ያለውን ታይና መሀሉን ትወስዳለህ። መሀሉን ግማሹ ላይ ያ ግማሹ እንግዲህ وهذا هو نصف الليل የሌሊቱ ግማሽ ማለት ይሄ ነው። فإذا قلنا ካል إن الليل من غروب الشمس إلى أذان الفجر عشر ساعات فإذا قلنا ካልን ይላሉ። ይኸው እሳቸው ምሳሌ በሰጡት إن الليل ሌሊቱ من غروب الشمس ፀሐዩ ከጠለቀበት إلى أذان الفجر እስከ ፈጅሩ አዛን ድረስ ነው ካል አሽሩ ሰዓት አስር አስር ሰዓት ነው ብለን ካልን ፈየኩኑ ንስፉሁ ግማሹን ስንት ይሆናል? ኸምስ ሰዓት አምስት ሰዓት ይሆናል። አምስት ሰዓት ይሆናል። ፈለው ካነት ሸምሱ አሁን እንግዲህ እኛ በዚህ በአንተ ሰዓት እኮ አይደለም አምስት ሰዓት ማለት እየገባ ነው አይደለም። በእኛ ሰዓት አቆጣጠር ስንት ሊሆን ይችላል ማለት ነው? አሁን እና ኬክ ነው የተነሳ ነው ከአስራ ሁለት ከሀያ አምስት እስከ ፍርሳ ከራናር ስንት ርቀት ነው ያለው? ሙሉ ሙሉ አስር ሰከሩ ነው መካከል ያለው ልዩነቱ ነው ማለት ሙሉ ሙሉ ርዝመቱ እንደዛ ነው። 11 ሰከ 10 ሰከሩም ነው በመሀል ያለው ልዩነት አስራ አንድ ሰዓት ከሩብ አስራ አንድ ሰዓትን ከሩብ ወደ ስንት እንከፍለዋለን? አሁን ወደ ሁለት ወደ ሁለት ስንከፍለው ስንት አምስት ሰዓት ከምናምን ነው ዞሮ ዞሮ ከምናምን ብላችሁ ያዙ። ፈለው ካነት ሸምሱ ፀሐይቱ ከሆነች ይላል ይኸው ተጊቡ አሳዓተ ሳዲሳ እሳቸው ሰዓተ ሳዲሳ የሚሉት በእኛ እንግዲህ አስራ ሁለት ሰዓት ማለት ነው። ሰዓተ ሳዲሳ ላይ ስድስት ሰዓት እሳቸው አሁን እንግዲህ ያው ምሳሌ ሰጥተዋል። ሰዓተ ሳዲሳ በእነሱ ስድስት ሰዓት ነው የሚሉት። ምን ብትል ሌላ ብትጠልቅ የኩኑ ንስፉ ሌል ንስፉ ሌል ስንት ይሆናል ማለት ነው? አልሃዲያት አሸራ ከሌሊቱ 11 ሰዓት ይሆናል አሉ። ከሌሊቱ 11 ሰዓት ማለት በእነሱ አቆጣጠር አምስት ሰዓት ማለት ነው። በእኛ ያው 12 ሰዓት ከሆነ ከአስራ ሁለት ሰዓት እስከ ሊሆነ ማለት ነው ወደ እስከ የእንትኑን አላመጡትም አይደል እሳቸው የሱብሁን ስላላመጡት ትንሽ እሳቸው የሰሩበት እንትን አላሉ ብቻ አምስት ሰዓት አሉ የኛው ደግሞ ትንሽ ጨማሪ ስላለው እንደዛ ጨምረን ሰርተናል خير إذن ዞሮ ዞሮ ዋናው እንግዲህ ቃዒዳውን መያዝ ነው እንጂ ሂሳቡ ችግር የለውም አይደል እንዴ ዋናው ፎርሙላው መያዝ ነው እንጂ ሂሳቡን እናንተው እየቀያየራችሁ መስራት ቀኑ በተቀየረ ጊዜ ያው كايرات يعني هم اذا إذن سلزيم لابد أن تصلي مسجد قد لا حال ما قبل هادية عشرة كم ساعة فيه يو كذي كم ساعة فيه ما تناقض من عشاء لأنه لا يجوز تأخير العشاء عشاء ما زجيت عيب منا عيبك أم منا إلى عيبك أم منا تأخيره عيبك أم ماشي وليت إلى نصف الليل كان نصف الليل داس حيث إن نصف الليل جاء ليلته قماشو منه إن نصف الليل إن نصف الليل حيث نونا إن نصف الليل يليل تقمش آخر وقت العشاء يعشاء وقت مجأر نونا وهذا يث يختلف باختلاف الصيف والشتاء ببقانا والشتاء بكرمت آه، ملايات لله يجلال ففي الصيف بقى يكون الليل قصيرا ليلته من دنم يونوالو بقى لا عجرناه وفي الشتاء آه، كرمت لي يكون طويلا ሌሊቱ ረዥም ነው የሚሆነው። አልሙሂም አሳሳቢው ነገር አን ቱነሲፈ ማ በይነ አልጉሩቢ ወጡሉዕ አልፈጅር በፀሐይ መጥለቂያና በፀሐይ መጥለቂያና በፈጅሩ መውጫ ምን ታደርጋለህ ማለት ነው? ግማሽ ታደርግና ከዛ ትይዛለህ። መስአላ አንዲት ጥያቄ ሀሊል አፍል በላጩ ነውን? ተቅዲሙ ሰላቲ ሰላትን ማስቀደም ነው የሚበልጠው? አው ተእኺሩሃ ወይስ ማዘግየቱ የትኛው ነው የሚሻለው እያሉ ነው። አሁን እንግዲህ ሁሉንም ሰዓትን ተናገርናል። ወዲያው መገዱ ነው የሚሻለው ወይስ ትንሽ ለግየት አድርጎ ወቅቱ ሳይወጣ ማለት የትኛው ነው የሚሻለው? አልጀዋቡ መልሱ አልአፍضሉ በላጩ ፊ ጀሚዕ ሰለዋቲ ሁሉም ሰላቶች ላይ በላጩ ምንድነው አሉ <clears throat> ፊ ጀሚዕ ሰለዋት ልከምሲ አምስቱም ሰላቶች ላይ አተቅዲሙ ማስቀደሙ ነው በላጩ ምን ሲቀር ኢለ ልዒሻ ኢሻ ሲቀር ኢለ ኢሻ ኢሻ ሲቀር ፈላአፍضሉ በላጭ የሚሆነው ፊሃ ኢሻ ላይ አተእኺሩ ተእኺር ነው ማለም የሹቅ እስካልከበደ ድረስ ማለም የሹቃ እስካልከበደ ድረስ ምንድነው መደረግ ያለበት ማለት ነው ኢሻ ወደ ኋላ ቢሆን ይሻላል ቢደሊሊ አነ رسول الله صلى الله عليه وسلم رسول صلى الله عليه وسلم በማድረጋቸው الجنة حين تأخر ذات ليلة عن صلاة العشاء إلى آخر وقتها حين تأخر نبي بزغي يجد ذات ليلة عن صلاة العشاء كصلاة العشاء إلى آخر وقتها ودسك مجرشة وقتها بزغي يجد رسول صلى الله عليه وسلم ኸረጀ ወጡ ወሆ የቁል እሳቸው እያሉ ለውላ አን አሹቃ አላ ኡመት ያው በኡማዬ ላይ እንደው አከብዳለሁ የሚል ፍራቻ ነው እንጂ ለአመርቱሁም አን ዩሰሉሃ ሃከዛ እንደዚህ አዘይተው እንዲሰግዷት አደርግ ነበር ስለዚህ ሌላ ሰላት ላይ ቶሎ ቶሎ መስገድ የለም ኢሻእስ ዝግየት ነው ማለት ያለበት ላኪን ይላል ነገር ግን ለማ ካነ ሪጃሉ وندوش وندوشلهن مطالبين بصلاة الجماعة بصلاة الجماعة مطالب سلهن مالت صلاة الجماعة سجدوا يتبالوا سلهن وندوشي وكان الناس سووشي كهون دمو يصلون صلاة العشاء صلاة العشاء نمسجد كهونة في أول وقتها أول الوقت علي قنا ندقبت مسجد كهونة لدفع المشقة مشقة لمملس صار واجبا عليه بذاته لي ما دقيت لفلقوا سوما عنه ግድ ይልበታል አሁን ቶሎ መስገድ አንዩሰልየ ማዓ ጀማዓ ፊ አወል ወቅት ለምን ጀማዓ ማስመለጥ አይቻልምና ሰውየው አሁን ኢሻን ዘጌት አድርጌ ብሰግድ ብሎ ይመኛል ይወድ ነገር ግን መስጊድ ሰውን ሁላ ለማስተናገድ እየተሰገደ ያለው ስንት ሰዓት ነው ሊሆን የሚችለው ሁለት ሰዓት ከሀያ ምናምን ገና አራት ሰዓት ምናምን አይጠበቅም ማለት ነው አራት ሰዓት ምናምን መጨረሻ አክሩል ወቅቱ እስከሚመጣ ድረስ አይጠበቅም። ስለዚህ አሁን ይሄ ሰው ወይ አክሩል ወቅቱ ነው በላጭም ብሎ እዛ መቀመጥ አለበት እንዴ? አይቻልም። ሐራም ነው መቀመጡ። ምን እያመለጠው ስለሆነ ጀማዓ እያመለጠው ስለሆነ ግን ደግሞ ሴት ከሆነ ምናምን ይሄ ጀማዓው ደግሞ የማይመለከታቸው ከሆኑ ይመጣል። እሺ ግልጽ ነው አይደል? ይሄ አሁን ወካነ الناس يصلون صلاه العشاء في اول وقتها ሰዎች اول الوقت ላይ የሚሰግዱ ከሆነ لدفع المشقة መሸቃን ለመመለስ صار واجبا عليه በሱ ላይ ግድ ይልበታል ان يصلي مع الجماعه في اول الوقت اول الوقت ላይ ከጀማዓ ጋር መስገድ بناء على ذلك ከዚህ በመነሳት فاذا كان جماعه فاذا كان جماعه في رحله በሆነ ጉዞ ላይ ጀማዓ ከሆኑ ሰዎቹ ወይም ፊ ሰፈር የሆነ ሰፈር ላይ ማለት ነው ወቃሉ አሉ ሶስት ናቸው አራት ናቸው ጓደኛሞች ናቸው አብረው እየሄዱ ነው ወቃሉ ተባባሉ እርስ በራሳቸው አዩሁማ አሕሰን ወቃሉ ብለው ጠየቁና አዩሁማ አሕሰን የትኛው ይሻላል አን ሰላት አልዒሻ ሰላት አልዒሻን ብናዘገይ ነው አው አን ኑዓጅለሃ ወይስ ብናቻኩላት ብለው ቢጠይቁ እነዚህ አንድ አብረው የሚሄዱት እነዚህ ጓደኛሞች ቁልና እንላቸዋለን ፈትዋ ስንሰጣቸው ምን አላፍበሉ አተእኺር የሚበልጥላችሁ እናንተ ብታዘገዩት ነው ያው አብረው ስላሉ ጥቂት ስለሆኑ ማለት ነው ወለው አና አሐደ ሚን ሪጃል ፋተትሁ ሶላቱ ልኢሻ ሶላት ልኢሻ አንዱን ቢያመልጠው አንዱን ሰውዬ ቢያመልጠው ثم قال ከዛ በኋላ አለ هل الافضل ان يصليها الان ያው ጠየቀን ይሄ ደግሞ የቀደሙን አበቃን በቃ የሰዎቹን ይሄ ደግሞ ያመለጠው ሰው ማለት ነው ጠየቀን አሁን በሰግዳት ነው የሚሻለው አለ ኢሻ ወቅቱ ላይ ገና አወለል ወቅቱ ጀማዓ ከተሰገደ በኋላ መጥቶ ነው አሁን በሰግዳት ይሻላል አው አን ዩአኺራ ኢላ አኺር الوقت ወይስ እስከ አኺር الوقت እኔ ስለምዘገይ ባዘገያት ነው የሚሻለው ብሎ ከጠየቀ ቁልና እንለዋለን አልአፍضል አንቱ تؤخرها ኢላ አኺር الوقت ምን ስለሌለ አብሮት የሚሰግድ ሰው ስለሌለ ብቻው ሊሰግድ ስለሆነ የሚበልጥለት ወቅት የትኛው ነው ወደ ኋላ ያለው ነው ኢሻአላህ ደግሞ በኋላ ሰግደዋለሁ ብሎ እዛ ፍራሽ ላይ ወጥቶ በዛው እንዳይተኛ በዛው የሚተኛ ከሆነ መጀመሪያ መስገዱ ግድ ይልበታል። በዛው የሚተኛ ከሆነ ለምን ማለት እንግል ዋጅብ ኢላ ቢፈዋ ዋጅብ ወከዛሊከ ኒሳኡ ሴቶችም እንደዛው ፊል ቡዩት ቤት ውስጥ አልአፍضል በላጭ የሆነው ለሁነ ለነሱ አዩ አኺርና ሰላተ ልኢሻ ሰላተ ልኢሻን ዘግየት ቢያደርጉ ነው ኢላ አኺሪ ወቅቲሃ ወደ መጨረሻ ወቅቱ ይህ እንግዲህ ማዘግየት ለምን ብቻ ነው? ለሶላት ኢሻ ብቻ ነው። ኢላ ኢዛ ሸቃ አለይህነ እነሱ ላይ ከከበደ ሲቀር ከከበደ ሲቀር የሚተኙ ከሆነ ምናምን ግን ያው ማዘግየት የለባቸውም። መጀመሪያ ወቅቱ እንደገባ ይስገዱት። ሊአነሁ ለይሰ አለይህነ ሶላት ጀማዓ ዋጅባ ሶላት አልጀማዓ ዋጅብ የሆነ በእነሱ ላይ የለባቸውምና ምን ቢያደርጉ ነው የሚሻለው ነው የሚለው ቢያዘገዩ የሚችሉ ከሆነ لو قال قائل عندي يميل صوبلا هل الأفضل أن أصلي مع الجماعة في أول صلاة العشاء أول صلاة العشاء عندي انا وقت سيقابا كجماعة قابل صقدنا الشالو ويس أن أخرها إلى آخر الوقت اسكا آخر الوقت لتبك بلوبيل قلنا أن لو علم كذي بيفت مسألة شو علم تصلي مع الجماعة كجماعة من هذا كنا لأن صلاة الجماعة واجبة صلاة الجماعة واجب ነው وتأخير صلاة العشاء إلى آخر وقتها سنة እቺን ደግሞ ሰላት ኢሻ ማለት ነው እስከ الوقت ما زنيت من ነው ሱና ነው ولا ሙዓረضة بين الواجب ها والسنة النبى በሱና ما ደግሞ ግጭት يلم لأن الواجب أهم واجب من ነው كفلهم የበለጠ አሳሳቢ ነው ፈየጅቡ ተቅዲሙ ስለዚህ ማስቀደሙ ምንድን ነው የሚሆነው ማለት ነው ግዴታ ነው ኢዘን ስለዚህም ገይሩ ሰላት ልዕሻ ከሰላት ልዕሻ ውጭ ያለው አላፍበሉ ፊሃ አተቅዲም ዙሁር ከሆነ ዓሱር ከሆነ መግሪብ ከሆነ ሱብሕ ከሆነ الأفضل በላጩ فيها التقديم ወዲያው መስገድ لكن ነገር ግን لو قال قائل የሚል ሰው ቢለን ኢን ቀደምቱ ሰላ ሰለይቱ ዋህድ ቶሎ ብዬ መሰግድ ከሆነ ብቻዬን መስገዴ ነው። ለምሳሌ ዙሁር ወቅቱ የገባው ስድስት ሰዓት ከሀያ አምስት ነው የሚሆነው። እሱ አሁን ውዱ አድርጎ ምን ብሎ ቀብልያ ሰግዶ ከገባበት ሰዓት ጀምሮ ማለት ነው ስድስት ሰዓት ተኩል ሆነ። የሚሰገደው መስጊድ ላይ ሰባት ሰዓት ሆነ እንደ ድንገት ወይ ደግሞ የሆነ እንደ ግርግር ምናምን ወይ ደግሞ የሆነ ማሰባሰቢያ ይሆናል። አንዳንድ ቦታ ላይ ወደ ስምንት ሰዓትም ሊሄድ ይችላል። የትኛው ነው የሚሻለኝ አለ። ጠብቂያቸው ከነዚህ ሰዎች ጋር በጀማ ብሰግድ ነው የሚሻለው ወይስ ወቅቱ መጀመሪያ ላይ እኔ ብቻዬን ብሰግድ ይሻላል ብሎ ከጠየቀ አሉ መልስ ነው እንግዲህ ወኢን አኸርቱሃ አለ ካዘገየኋት ሰለይቱ ማል ጀማ እያለ ነው። ይላችሁ ከጀማ ጋር ሰግዳለሁ። ሊአነ ሁናከ ጀማ ዩአኺሩን አዘግይተው የሚሰግዱ ጀማዎች አሉና። ፈሃል ኡቀዲሙ አስቀድሜ ብቻ ልስገድ አው ኡአኺር ወይስ ወደ ኋላ ከነሱ ጋር ዘግየት ብዬ ልስገድ ብሎ ካለ ቁልና እንለዋለን አኺር ጠብቅና ከነሱ ጋር ወደ ኋላ ስገድ ሊአነ አልጀማዓተ ማዛ ዋጅባ ጀማዓ ዋጅብ ነው። ወተቅዲሙ ማስቀደም አሁን ደግሞ ምንድነው እዚህ ጋር ሱና ነው። ወላ ተዓሩድ በይነ አልዋጅቢ ወሱና በዋጅብና በሱና መካከል ተዓሩድ የለም። ተዓሩድ ማለት መገጫጨት የለም ማለት የሚቀደመው ማን ነው? ዋጅቡ ነው። ዩስተስና ሚን ዛሊካ ከዚህ እስቲስና የሚደረገው ምንድነው? ዩስተስና ሚን ዛሊካ የሚለውን የምትመልሱት ተቅዲም ይወደዳል ከሚባለው አባባል በሌላው ጊዜ አራቱ ሰላቶች ላይ ተቅዲም ይወደዳል ብለናል አይደል? ምን ምን ላይ ምን ላይ ሱብህ ላይ ዙሁር፣ አስር እና መግሪብ መግሪብ ኢሻ ሳይሆን መግሪብ ስንት ነው የጠቀስን? አራት። እነዚህ አራቱ ላይ ምን ይወደዳላል? ወዲያው ወቅቱ እንደገባ ማስቀደም። ከዚህ የሚነጠል አንድ መሳል አለ። እሱም ምንድን ነው? አሁን ደግመን የምንነጥለው ማለት ነው። ያው የኢሻው ተነጥሏል መጀመሪያ ዩስተስና ምን ከዚህ ከአራቱ የምንነጥለው አይዞን በድጋሜ ሰላቱ ዙሁሪ ሰላቱ ዙህር ነው إذا اشتد الحر የሱ ሐሩሩ በበረታ ጊዜ ሐሩር ሲበረታ ሐሩር ሲበረታ ሰላተ ዙህርም እንደዚሁ ሌላ ነብዩ ሰለላሁ ዐለይሂ የተናገሩበት ነገር ስላለ እንናጥባለን። ለቀውሊ ነብዩ ሰለላሁ ዐለይሂ ወሰለም ነብዩ ሰለላሁ ስላሉ ኢዘ ሽተደ አልሐሩ ሐሩ ሲበረታ አሉ ፋም ሐሩ ቃጠሎ ሲበረታ ተአብሪዱ ቢሶላት በሶላት በረድ አድርጉ የሚል ሐዲስ አለ። ፈኢነ ሽደተል ሐሪ የዛ የሐሩሩ በጣም መጥናትና መትበት ሚን ፈይሒ ጀሃነም ከጀሃነም ፈይሕ ነው ከጀሃነም መፍላት ነው ይላል። ወይም ደግሞ ከጀሃነም ትንፋሽ ነው የሚልም አለ። وقد اختلف العلماء علماء تخالفوا هل الإبراد سنة أو رخصة إيه إبراد سنة نو ويس رخصة نو رخصة نو كال ያው ለማገራት የመጣ ነገር ነው። ሱና ነው ከተባለ ደግሞ በቃ ሸሪዓ ነው ሊፈጸም የሚገባ ሱና ነገር ነው። فمنهم من قال إنه سنة ከዑለሞቹ ሱና ነው ብሎ ያላል። وعلى هذا ከዚህ أنصار سنة نو كمالت أنصار كيرن فيشرع الإبراد بكل حال بهلم هنيتان قدي إبرادو مشروع نو ميخون ومنهم من قال إنه رخصة رخصة نو بلوم يلال وعلى هذا كذا أنصار دمو فإذا كان الأرفق للناس عدم الإبراد على ما بردك هنا لسوتش زنت هنا يجينا فلا إبراد የኢብራዱን ሰዓት መጠበቅ የለብንም ማለት ነው። ለማብረድ መጠበቅ የለብንም ማለት ነው። ወዐመሉ ናስ ልየውም ሰዎች ዛሬ የሚሰሩበት ስናይ አላ አነሁ ሩክሳ እንደ ሩክሳ ነው ያዩት ይህንን ነገር አሉ። الناس الآن ሰዎች ዛሬ ላ ዩአኺሩን በየትኛውም በጣም በሚያቃጥልበት ቦታ ላይ የዙሁር ሰዓትን ወደኋላ ዘጌት አያደርጉም። በጣም የሚያቃጥል የሆነ ሀገር ላይ እንደ መካ ያለው እንኳ ሀገር ላይ إبراد ያደረጉኛል لا يبردون بصلاة الظهر። يصلون صلاة الظهر صلاة الظهر ን ይሰግዳሉ في أول وقتها አወለል ወቅቷ ላይ صيفا በበጋን ዋ ወሽታአን በክረምትም ወሃዛ ይህ ቢናአን አላ አነሁ ሩክሳ ሩክሳ ነው ብለው ስላሰቡት ነው ነቢ ስላ ስለም ይህን የተናገሩት ለእኛ ምንድን ነው እንደ ማገራት እንዳይከብደን ሊያገሩልን ፈልገው ነው ብለው ስላሰቡ ማለት ነው ዋና المقصود بالإبراد አብርዱ በሚለው ደግሞ የተፈለገው አርፍቅ ቢናስ ለሰዎች ርህራሄ ነው ብለው ስላመኑ ነው። ወናስ الآن يقولون ሰዎች ዛሬ ይላሉ ምን ኢነ الرفق بنا أن نقدم صلاة الظهر ለእኛ ከታዘንልንማ ቶሎ ወቅቱ እንደገባ አሰግዱን ብለው ነው ሰዎች የሚሉት። ለምን ሊአነና ለው አኸርናሃ ወጃአ ጡላብ ሚን መዳሪሲህም እኛ ብናቆያቸው እና ወጃ አጡላብ ተማሪዎች ቢመጡ ሚን መዳሪሲህም ከየትምህርት ቤቶቻቸው ማለት ነው። ወተቀደው እዛ እነሱ እንግዲህ ምሳቸውን በልተው ምናምን ገና ሰላት ምን ሊል ነው ገና ሊጠብቁ ነው። ለናሙ አን ሰላት ዙሁሪ ከሰላት ዙሁሪ ይተኛሉ። ከምን የተነሳ ማለት ነው? ከሙቀት የተነሳ ሙቀት ያለበት አካባቢ ነው አሁን እየተወራ ያለው። ወከዛሊከ አልሙወዘፉን ሙወዘፎችም እንደዚህ ቅጥር ላይ ያሉ ማለት ነው። በቅጥር የሚሰሩ ሰራተኞችም እንደዚሁ ገና ሰዓቱን ለመጠበቅ ሲሉ ይተኛሉ። አልያ ደግሞ በእኛ ሀገር ከሆነ ደግሞ በኢትዮጵያ ደግሞ ከትምህርት ቤት መጥተው ትምህርት ቤት ይሄዳሉ። የማይሰግዱበት ሁኔታ ነው የሚፈጠረው ማለት ነው። ወይ ደግሞ ሰራተኛው ከመስሪያ ቤት ይመጣና ከእንደገና ደግሞ ወደ መስሪያ ቤት የሚገባበት ሰዓት ይከሰትበታል ማለት ነው። ምን እናል ከተባለ በረድ እናርገው ከተባለ ሙቀቱን ስለዚህ የትኛው ነው የሚሻለው ማለት ነው? አርፈቅ የሚሆነው ለሰዎች ጠቃሚ የሚሆነው ተቅዲሙን ተቅዲሙ ማለት በሰዓቱ መስገዱ ማለት ነው። ማሽ ለው አብረድና አሉ በረድ ብናደርግ ወደ ስምንት ተኩል ምናምን ይሰገድ እንደዚህ ይባል ማለት ነው። በረድ ይበል ፈጃኡ ሚን ወዛኢፊም ከወዛኢፎቻቸው ቢመጡ እና ፈጃኡ ለው አብረድና ፈጃኡ ሚን ወዛኢፊህም ከየስራዎቻቸው ማለት ነው ቢመጡ ፈተቀደው ያው ይበላሉ ከዛ ናሙ አን ሰላት ዙሁር ከሰላት ዙሁር ይተኛሉ ነው ስለሚያቀፍ ማለት ኢዘን ስለዚህም ፈልቱቀደም ሰላቱ ዙሁሪ ሐታ ዩሰሉሃ እንዲሰግዷት ዘንዳ ምንድን ነው መደረግ ያለበት ማለት ነው ሰላቱ ዙሁር ቀደም መደረግ ነው ያለባት ثم بعد ذلك ከዛም ከዚህ በኋላ የኩኑ الغداء መብላቱም ይሆናል ወነውም እንቅልፉም ይሆናል ኢለ العصر مثلا እስከ ዓስር ድረስ ማለት ነው وإذا أريد الإبراد بصلاة الظهر እዚህችና ቁም የተያዘ ነው ነገሩ በጣም እንትን አለ ኸይር እሺ በቃ እዚች ጋር እናቁም እሱ ሳያው ግለጡኝ ብቻ ነው የሚለው الله هذا وصلى الله وسلم وبارك على نبينا محمد وعلى اله وصحبه وسلم